الرحيم الحمد لله رب العالمين <clears throat> والصلاة والسلام على سيد الأولين والآخرين وعلى آله وصحبه ومن تبعهم بإحسان إلى يوم الدين السلام عليكم ورحمة الله وبركاته كتنقة التطوع بسم الله الرحمن الرحيم زكاة الفطر ላይ እንደዚህ ካለ ባቡ ሰደቀት ተጠውዕ ስለ ሰደቀተ ተጠውዕ እንመለከት። ሰደቀተ ተጠውዕ ማለት ሊላህ ተብሎ ትርፍ የሚሰጥ ገንዘብ ማለት ነው። ሰደቀተ ተጠውዕ፣ ሰደቀተ ዘካ አለ፣ የዘካ አለ፣ ዋጅብ የሆነ ሰደቃ አለ፣ ተጠውዕ የሆነ በእንትን በፍቃደኝነት ላይ የተመሰረተ ወጪ ማለት ነው። ሰደቀተ ተጠውዕ ማለት ዚያዳ ተጨማሪ መስጠት ከተጠያቂነት ውጭ የሆነን አሰጣጥ መስጠት ማለት ነው። ሰደቀተ አተጠውዕ አቤት ረዲየላሁ ተዓላ ዐንሁ አን ነብዩ ሰለላሁ ዐለይሂ ወሰለም ቃል ይሄ ትርፍ ሶደቃ ነው ብያቸዋለሁ። ባቡ ሶደቃ ተጠወዕ በፈቃደኝነት ላይ የተመሰረተ ስጦታ፣ ለማንኛውም ለድሆች የምንሰጠው ተራ ስጦታ የዘካ ሳይሆን ሶደቀተል ፊጥር ሳይሆን ወይም የዘካ ሶደቃ ሳይሆን ይሄ ማንኛውም የምናወጣው ወጪ ማለት ነው። ሶደቀተ ተጠወዕ አንድ ብር ለጅሙዓ የሚባለው ራሱ ይገባል። ሶደቀተ ተጠወዕ وعن ابي هريره رضي الله تعالى عنه عن النبي صلى الله عليه وسلم قال ነብዩ عليه الصلاه والسلام ይላሉ ምን አሉ ሰብዓቱን ሰባት አይነት ጎሳዎች አሉ ነቢዩ አለይሂ ሰላቱ ወሰላም። ሰባት አይነት ሰዎች ይዝልሁሙላህ አላህ ያጠልላቸዋል። ፊ ዝልህ በሱ ጥላ ስር ያውላቸዋል። የውመላ ዝለ ጥላ የሌለ እለት ኢላ ዝሉ የሱ ጥላ እንጂ ጥላ የሌለ እለት እዛን እለት ኢላ ዝሉ ኢላ ዝሉላህ ይሄ የራሱን የጌታችንን ዛት አይደለም። ኢላ ዝሉ እንደዛ ብለው ገይረል መፍሁም የሆነ ነገር ያመጡ ሰዎች አሉ። ኢላ ዝሉ ማለት ኢላ ዚሉሁ الذي خلقه ማለት ነው። እሱ የፈጠረው ወይንም የአርሽ አርሽ ጥላ ስር ማለት ነው። የእሱ ጥላ እንጂ ጥላ የሌለ እለት ጥላው ስር ያውላቸዋል ሰባት አይነት ሰዎችን ተብሏል። የሰዎች ቁጥር ሳይሆን የተፈለገው የአይነት ነው። አይነት ሰባት አይነት ሰዎች ሰባት አይነት ሰዎች የውመ ላ ዚለ ጥላ የሌለ እለት ኢላ ዚሉ የእሱ ጥላ እንጂ ጥላ የሌለ እለት ጥላው ስር ያውላቸዋል ከተባሉት ከሰባቱ ጎሳዎች ውስጥ አንዱ ሶደቃ የሰጠ ሰው ነው ልንል ነው ልንመለከተው ነው። ለማንኛውም ሰባት አይነት ሰዎች ናቸው ወይ? እብኖ ሐጀር አልአስቀላኒ ፊ ፈትሕ ልባሪ ሀያ ሰባት እስከ ሀያ ስምንት አካባቢ አድርሰዋቸዋል። ሀያ ሰባት አካባቢ አድርሰዋቸዋል። አይነታቸውም አለው። አንድ ሀዲስ ላይ የተነገረው ሰባት ነው። ሰብዓቱን ይዙልሁም አላህ ነው የሚለው። ሰባት አይነት ጎሳ፣ ሰባት አይነት ሰዎች አርሽ ጥላ ስር ያውላቸዋል። እነዚህ ብቻ ናቸው እንደ አይደሉም። ሀያ ሰባት አድርሰዋቸዋል። ሀያ ሰባት አድርሰዋቸዋል። ሼኹ ስዩጢ ደግሞ ሰብዒን ሰባ አካባቢ ይደርሳሉ ብለዋል። አርሽ ጥላ ስር የሚውሉ የሰዎች አይነት አይነት ነው የሰዎች ቁጥር ሳይሆን አይነታቸው ሰባ ድረስ አድርሰዋቸዋል። ፈተፍል ባሪ ላይ ደግሞ እስከ 28 እስከ 27 እና ሰባ ለማንኛውም እዚህ ሰባት ሰዎች ሰባት አይነት ሰዎች ነው የተባለው አንድ ሀዲስ ላይ የተነገሩት ናቸው እንጂ ከዚህ ውጭ አርሽ ጥላ ስር የሚውሉ የለም። ከነዚህ ከሰባቱ አይነት ውጭ ማለት የለም ማለት ነው። ሰብዓቱን ሰባት አይነት ጎሳዎች ሰባት አይነት ጎሳዎች ይዝልሁሙላህ አላህ ያጠልላቸዋል። ፊዝልህ በሱ ጥላ ስር ያውላቸዋል። የውመላ ብለ ጥላ የለለቀን ቀን ኢላ ብሉህ የእሱ ጥላ እንጂ። ነቢዩ عليه الصلاة والسلام በሌላ ሐዲሳቸው ምንድን ያሉት? تدني الشمس تدنو الشمس ፀሐይ በጣም ትቀርባለች። قدر ميل أو ميلين አንድ ማይል ወይንም አንድ የኩል መኮያ ያክል ወይንም ሁለት እጥፍ ያክል ትቀርባለች ብለዋል። ወደ ሰው ልጆች يوم القيامة يوم القيامة በዛን ሰዓት كل يغرق في في عرقه ሁሉም እላቡ ውስጥ ይሰጥማል ብለዋል ነቢዩ ዓለይሂ ሰላቱ ወሰላም። አላ ቀድሪ አዕማሊ እንደየስራው ሁሉም ይሰጥማል። ወሚንሁም መን የብልጉ ኢላ ሩክበተይ ወሚንሁም መን የብልጉ ኢላ ሒቅወይ ወሚንሁም መን የብልጉ ኢላ ዑኑቂ ወሚንሁም መን የልጁሙሁ ኢልጃማ ጉልበቱ ድረስ በላቡ የሚሰጥም አለ። እስከ ቀበቶ መታጠቂያው ድረስ የሚሰጥም አለ። እስከ አንገቱ ድረስ የሚሰጥምም አለ። ጭራሽ የሚገባም አፉ የሚለጎም ራሱ ላብ ውስጥ የሚሰጥማለ ብለዋል ነብዩ አለይሂ ሰላቱ ወሰለም። ሁሉም እንደየስራው ፀሐይ የዛን ጊዜ አንድ ማይል ወይም የሁለት ማይል ርቀት ያክል ትቀርባለች አሉ። አስቡ ስንት ሚሊየን ኪሎ ሜትር በእኛና በእሷ መካከል የተወሰነች ሚሊሜትር ብትቀርብ ዓለም ይጋያል ነው የሚባለው። የዛን ሰዓት ግን አላህ ያስችለዋል የሰውን ልጅ በቃ ተቃጥሎ አያልቅም አይቀልጥም። አስቡት ምን አይነት አዛብ እንዳለ በዛን ሰዓት ውድ ጥላ የሚያስፈልግበት እለት ነው ማለት ነው። ይሄ የሰው ልጆች በላባቸው በሚሰጥሙ እለት እጅግ አንገብጋቢ የሚገርም ጥላ የሚያስፈልግበት ሰዓት ነው። የዛን ሰዓት ሰባት አይነቱ ሰዎች አርሽ ጥላ ስር ይውላሉ ይላሉ ነብዩ አለይሂ ሰላቱ ወሰለም እና ተዘከረል ሐዲሰ ሐዲሱን ዘርዝረዋል። እኔ እነማን እነማን ናቸው የተፈለገው አንዱ እንትን አንዱ አይነት ብቻ ስለሆነ እዚህ ቦታ ላይ እሱን ብቻ ነው ያመጣለን። ከሰባቱ ስድስቱ አልተዘረዘሩም። ማን ማን ናቸው? እኮ ሸምዳችሁ የምትይዙት ነው። ኢማሙን አድል ፍትሃዊ ንጉስ ወይንም በፍትህ የሚያስተዳድር አካል ማለት ነው። ወሻቡ ነሽአ ፊ ዒባደትላህ ወጣት ልጅ አላህን በማምለክ እድሜውን ያሳለፈ ወጣት ያደገ ማለት ነው። ወሻቡ ነሽአ የሽማግሌ ዒባዳ ሳይሆን የወጣት ነው የሚያስፈልገው። ምክንያቱም በስሜት ይዋጣል። ብዙ የሚያስፈልገው ነገር አለ። እዚህ ወጣትነት አለ፣ እዚህ ተቃራኒ ጾታ አለ፣ እዚህ ኳስ አለ፣ እዚህ ምን አለ? የሌለ ነገር የለም። እሱን የማያታለን ነገር የለም። ሰይጣንም እሱ ላይ ይሮጣል። ያን ሁሉ ተዋግቶ ነው ምን የሚያደርገው በዒባዳ ላይ ያለው። ይሄ እውነትም የአርሽ ጥላ ያስፈልገዋል ያስብላል። እሺ ወሻቡን ነሻ ፊ ዒባደቲላህ ሁለት እ ወረጁሉን ቀልብሁ ሙዓለቁን ፊል መሳጅድ አንድ ሰው ልቡ መስጂድ ላይ የተንጠለጠለ መስጂድ ላይ ተአሉቅ ያለው የተሳሰረ ማለት ነው ልቡ ያ ማለት አሱር ሰግዶ መግሪብ እስከሚደርስ መግሪብ ሰግዶ እሻ እስከሚደርስ ድረስ ልቡ ይናፍቃል ወደ መስጂድ። እንደ ግዳጅ፣ እንደ ወጪ፣ እንደ ቀረጥ ሳይሆን የሚያስበው እንደ ምንድን ነው? በቃ ደስታ ውስጡ ተሞልቶ ያለ። ይሄም በጣም ብዙ ነገር አለ። ቀላል እንዳትመስላችሁ። አንድ ሶላት ሰግዶ ሌላው ሶላት እስከሚመጣ ድረስ መስጂድን መናፈቅ ማለት ወላሂ ፊህ የሚገርም ትልቅ ነገር ነው። ለዚህ ነው የአርሽ ጥላ ያስፈልገው። ሶስት አራተኛው ማን ነበር? ወረጁላኒ ተሐባ ፊላህ ሁላችሁም አታውቁትም እንዴ? የተወሰኑ ልጆች ብቻ ናቸው የሚንቀሳቀሱ። ወረጁላኒ ተሐባ ፊላህ ኢጅተማዕ አለይህ ወተፈረቀ አለይህ ሁለት ሰዎች ለአላህ ብለው ተዋደው በዛው በፍቅር ተገናኝተው እንደተፈቃቀሩ የተለያዩ ሰዎች እነዚህም አርሽ ጥላ ስር ይውላሉ። ሀዛ ሚን መሐበት ልእኹዋ ይህ የወንድማማችነት ፍቅር መተሳሰር፣ ያለ ጥቅም የተፈላለጉ ያለ ጥቅም የተዋደዱ አላዲኒህም በዛው እንደተዋደዱ የተለያዩ በፍቅር ተገናኝተው በፍቅር የተለያዩ እነዚህ ሰዎች አርሽ ጥላ ስር ከሚውሉት አንዱ ጎሳ ናቸው። አራት አምስተኛ ማን ነበር ይሄም ራሱ ቀላል ነገር እንዳይመስላችሁ። መሐባ እያንዳንዱ አካል ስንዋደድ እማ የ department ወይማ የአገር ልጅ ወይም የአካባቢ ወይም የቋንቋ የሆነ ነገር የምትስበናለችና ነው። ዝም ብለህ በፍቅር እንደው በቃ ዲኒል እስላም ስለሆነ ብቻ መውደድ ማለት ይከብዳል። እያንዳንዳችን ራሳችን እንጠይቅማ እከሌን የወደድኩት ለምንድን ነው እንበልና እንመስል። እውነት እዚች ውስጥ ከገባን ማሻአላ አለበለዛ በቋንቋ ከሆነ በአካባቢ ከሆነ ወይንም በ department ከሆነ ወይ የዶርም ልጅ ከሆነ ወይ የብሎክ ልጅ ከሆነ ሌላ ነገር ከሆነ ያለበት አሁን ፊሄ ሸይ እዚች ደረጃ ውስጥ ለመግባት ለምን ወደድኩት እከሌን እያንዳንዳችን ራሳችን እንጠይቅ። ከባድ ነገር ነው። ቀላል እንዳይመስላችሁ። አረፍተ ነገሩ በጣም ቀላል ነው። ወፊሂ ሸይ። እሺ አራተኛ አምስተኛ ማሻአላ ረጁሉን ደዓትሁ እምረአቱን ዛቱ መንሲብ ወጀማል ፈቃለ እኒ አኻፉ ረጁሉን አንድ ሰው ነው አሉ። ሴትም ያው ናት። እምረአታኒ ተሐባ ፊላህ ኢጅተማዐ ዐለይህ ወተፈረቀ ዐለይህ ሁለት ሴቶች ተዋደው እንደተዋደዱ የተለያዩ ያው ነው። ትገባለች እዚህ ሴትም ልጅ ከኋላ ያለው ይገባል። ሴት ልጅ ትገባለች። ረጁሉን አንድ ወንድ ዳአትሁ ምርአ ሴት ልጅ ጠርታው ዛቱ መንሱቢን ባለስልጣን ባለስልጣን ትልቅ ስልጣን ያላት ወይም ሰቃይ ሴት <laughs> ዛቱ መንሱቢን ስልጣን ሰዎች ውስጥ ቦታ ያላት ማለት ነው። ማራኪ ዝና ያላት ሴት ጠርታው ወጀማል መልከኛ የሆነች ፈቃል ኢኒ አኻፉላህ አላህን እፈራለሁ ያለች ይሄ በጣም የሚከብድ ነው አይደል? ወላሂ በጣም የሚከብድ ይመስላል። ከሌሎችም ራሱ የሚከብድ ይመስላል። በጣም ግዙፍ ነገር ነው። በጣም በጣም ለአእምሮ ይከብዳል። አስቡ። የጠራችሁ ማናት? የጠራችሁ ማናት? እሷ ጠርታው እሷውም ባለስልጣን ግርማ ሞገስ በጣም ታዋቂነት ዝና ያላት ወይ ሰቃይ እዛ ቁንጅና አለ። አስቡት። ይህንን ሁሉ ጥሶ እኔ አላህን እፈራለሁ ያለ ይህም አርሽ ጥላ ስር ነው የውመል ቂያማ። አስቡ በአሁን ሰዓት አንደኛ ሰቃይም አይደለችም፣ ሰቃይም አይደለችም፣ ወይንም ደግሞ ባለስልጣንም አይደለችም፣ ወይ ደግሞ የሆነ ምንም ቅርጽ የላትም። ጀማል አለ ራሱ ሰውየው ሂዶ ነው የሚጠይቀው አይደል? ራሱ ሰውየው ሂዶ ጠይቆ ነው ዝሙት የሚሰራው። አስቡ፣ ምን አይነት ርቀት ለሚክ። ስለዚህ በጣም ይከብዳል። እሺ አምስተኛ ምን ነበር እ አምስተኛ አይ ስድስተኛ ሻ ስድስተኛ ረጁሉን ዘከረላሃ ካሊየን ፈፋዶት አይና አንድ ሰው ለብቻው ሆኖ ሆነ ከልዋ ውስጥ ገለልተኛ ሆኖ አላህን አስታውሶ የአላህ ለእኔ የዋልክልኝ ውለታ እኮ አልመለስኩትም፣ አብልተኸኛል፣ አጠጥተኸኛል፣ ጤና አንተ ሁለት መቶ ሶስት መቶ አራት መቶ አይነት የበሽታ አይነት አለ ወይ? አንዱም የለበትም። አንድ አካል አስቡ፣ ስንት የሚሰቃያለ በአሁን ሰዓት ሆስፒታል ውስጥ የተኛለ፣ በአሁን ሰዓት ጣረ ውስጥ ያላለ በአሁን ሰዓት ሁለት እግሩን ያጣለ፣ በአሁን ሰዓት ሁለት እጁን ያጣለ፣ አይኑን ያጣለ፣ ስንት የሚንከራተት በጎማ እየተገፋ የሚሄድ አለ። ሰከም ወላሂ ሱብሃንአላህ። ይህንን ሁሉ ጸጋውን የአላህን ጸጋ አስታውሶ ለብቻው እንባውን ያፈሰሰ ይህም አርሽ ጥላ ስር ይውላል። ይህም ቀላል አይደለም። ተዘኩር ሁላችንም አናስታውስም አናስታውስም። ሰባተኛው ይሄ የምንቀረው ነው። ወፊህ እዚህ ሰባቱ አይነት ሰዎች ውስጥ ሰባተኛ ይሄ ነው። ወረጁሉን ሰባተኛው ሰው ነው፣ ወንድ ነው። ተሰደቀ ሰደቃ የሰጠ ወምራአቱን ያው ነው ሴትም ወምራአቱን ረጅሉን ዘከረ ነው አይደል የሚለው ወምራአቱን ዘከረትላህ ተዓላ ኻሊየተን ተፋዶት አይናሃ ብለን እንናገራለን ለሴቶ ማለት ነው። አው እምራአቱን ደዓሃ ረጁሉን ዛቱ መንሲቢን ዙ መንሲቢን ወጀማልን ፈቃለት ኢኒ አኻፉላህ አንድ ታላቅ ሰው እንገራቸው ትምህርት ጋር ስለሚያያዝ ነው ብዛት እኛ ጋር ያለውን ነገር። አንድ ትልቅ ሰው ይጠራታል። ምን አይነት ሰው? teacher ሊሆን ይችላል፣ አስተማሪ ሊሆን ይችላል። mark ሰጥሻለሁ ብሎ ይጠራታል። ባለስልጣን ነው፣ ቆንጆ ነው፣ ግርማ ሞገስ ያለው አላደርገውም አላህን እፈራለሁ ካለች አርሽ አርሽ ጥላ ስር ማለት ነው። ወንዶች ብቻ አይደሉም። ورجل ሰባተኛ ይሄ ነው። ወረጁሉን ተሰደቀ ቢሰደቀ በሰደቃ ሰደቃ ሰጥቶ ፈአኽፋሃ ደብቆ የሰጠ ሀታ ላተዕለመ ሽማሉ ግራ እጁ በማታይ ያክል ማሱንፊቁ የሚኑ ቀኝ እጁ የምትሰጠውን ግራጁ የማታይ ያክል ምን ያክል ደብቆ እንደሰጠ ማለት ነው። ፈአኽፋ ሶደቀተ ሶደቃውን ደብቆ የሰጠ ዑለማዎች ምን ይላሉ? ለይሰት ሀዲህ ዓቂላ ላተዕሪፍ አው ላተዕለም ማ የሚኑ ይሄ እንደዚህ ብታደርገውም ምን እንደሚሰጥ አያውቅም። ይሄ ወላኪን በግራ በኩል የቆመ ሰው የማያየው ያክል በቀኙ ሲሰጥ ማለት ነው። በዚህ በኩል ያለ ሰው የማያየው ያክል ብለዋል ዑለማዎች። በቃ ራሱን ማለት ይቻላል ከግራ እጁ ከራሱ ሰውነት ራሱ ከራሱ ደብቆ የሰጠ ያክል ይህን ያክል እኽፋ አድርጎ ደብቆ የሰጠ ሰው ይህን ያክል ደብቆ የሰጠ ሰው አንዱ አርሽ ጥላ ስር ከሚውሉት እሱ ነው ማለት ነው። ሲሪዋያ በእንትን ቀዲ ዒያድ ምን ይላሉ? መቅሉብ ሆኖ ሙስሊም ዘገባ ላይ ሀታ ላ ተዕለመ የሚኑ ማትንፊቁ ሽማሉ የሚል ዘገባ አለ። ወላኪን እሱ ትክክል አይደለም ብለዋል። ያ አይደለም በቀኝ ነው ሶደቃ የሚሰጠው። ይህንኛው ዘገባ ነው የመጣው ትክክለኛው ዘገባ ነው። ላ ሽማሉ ግራጁ በማታቅ ያክል ማቱንፊቁ የሚኑ ቀኝ እጁ የምትሰጠው ነቃዲ ዒያድ ይዘብለዋል። የለም ግልጽ ነው፣ ገብቷችኋል። እሺ ሶደቃ ኢኽፋ ሁልጊዜ አውላ አይደለም አንዳንድ ጊዜ ኢዕላንም ሊበልጥ ይችላል ማለት ነው። እንቱዕቱ ልፉ እንቱዕቱ እንቱዕቱ ሶደቃቲ ፈኒዕማሂ ወኢን ትኽፉሃ ፈወ አቅረቡ ሊተቅዋ ፈወ ኸይሩ ለኩም። ሰደቃን ኢዕላን በግልጽ ብትሰጡ ጥሩ ነው። እንቱብዱ ሶደቃት ፈኒዕማሂ ኢንቱብዱ ሰደቃቲ ሰደቃን ግልጽ አድርጋችሁ በይፋ ብትሰጡ ፈኒዕማሄ ጥሩ ነው፣ መልካም ነው፣ ኢንሻአላህ ጥሩ ነው። ወኢን ትኽፉሃ ደብቃችሁ ከሰጣችሁ ግን ፈሆ ኸይሩን ለኩም እሱ የተሻለ ነው ለእናንተ ደብቆ መስጠቱ ይሻላል ማለት ነው። ወላኪን አንዳንድ ጊዜ ለሰዎች ሰዎችን ለመቀስቀስና ለመስጊድ መዋጮ ምን በሚባልበት ሰዓት ብሩን እያሳየ መስጠቱ ችግር የለም ሪያ አይደርስብኝም ካላንድ ሰው ሌሎችን ማነሳሳት ከሆነ አንዳንድ ጊዜ ግልጽ ማድረጉ ጥሩ የሚሆንበትም ጊዜ አለ። ወላኪን ፊህ ሸይ የሆነ ነገር ይቀላቀላል ብቻ ለማንኛውም ሐዲሱ ሙተፈቅ ዐለይህ ነው። وعن عقبة بن عامر رضي الله تعالى عنه قال سمعت رسول الله صلى الله عليه وسلم يقول نبي عليه الصلاة والسلام እንዲህ ይላሉ كل امرئ ማንኛውም ሰው في ظل صدقته በሰደቃው ጥላ ስር ይውላል ሐታ ዩፍሰለ በይነ الناس በሰዎች መካከል ብይንና ፍርድ እስከሚሰጥ ድረስ የውመል ቂያማ አንድ ሰው የውመል ቂያማ ጥላው ዣንጥላው ምኑ ነው ሰደቃው ነው። እዚህ ዱንያ ላይ በነበረ ጊዜ ሲሰጠው የነበረው ሰደቃ ዣንጥላ ይሆንለታል። ኩሉ ምርኢን ማንኛውም አካል ፊ ዝል ሰደቀቲ በሰደቃው ጥላ ስር ነው የሚሆነው የውመል ቂያማ ፊ ዝል ሰደቀቲ ነው ሀታ ዩፍሰለ ብይን እስከሚሰጥ ድረስ በይነናስ በሰዎች መካከል ብይኑ ፍርድ እስከሚሰጥ ድረስ በሰደቃው ጥላ ስር ነው ይላሉ ነብዩ አለይሂ ሰላቱ ወሰላም። ሰደቃ መስጠት እንዳለብን ነው። ሰደቃ መስጠት እንዳለብን ነው። رواه ابن حبان والحاكم زقبوت الحديث حديث زقبوت قلتنا ها هدية صدقة بين الصدقة والهدية فرق ልዩነት አላቸው ولكن من جملة الصدقة يقبل جملة الصدقة يقبل ልዩነት አላቸው። وعن ابي سعيد الخدري رضي الله تعالى عنه ان النبي صلى الله عليه وسلم قال ነብዩ አለይሂ ሰላቱ ወሰላም ይላሉ አዩማ ሙስሊሚን ማንኛውም ሙስሊም ከሳ ሙስሊመን አንድን ሙስሊም ካለበሰ ሰውበን ልብስ ካለበሰ ለሙስሊም ወንድሙ አላዑረን ራቁቱን ያገኘውን ወንድሙን ማለት ነው። ምንም የሌለው ፈቃጅ የሌለው ቤተሰብ ላይ ችግር ያለበት ተዋሪ ሊኖር ይችላል። መንከሳ አዩማ ሙስሊምን ማንኛውም ሙስሊም ከሳ ሙስሊመን አንድ ሙስሊም ወንድሙን ካለበሰ ሰውበን ልብስ ካለበሰው አላዑረን ራቁቱን አግኝቶት ማለት ነው። كساه الله አላህ ያለብሰዋል ይህንን ሰው ምን ኸድሪል ምን ኸድሪል ጀና ከጀነት አረንጓዴ ልብሶች አላህ ያለብሰዋል። ከጀነት አረንጓዴ ልብሶች አላህ ያለብሰዋል። የ أخضر plural ነው خضر ማለት خضر ማለት አረንጓዴዎች ማለት ነው። አረንጓዴ ልብሶች አረንጓዴ ጥምጣም የአህባሾች ጥምጣም አረንጓዴ ጥምጣም እንደዛ ነው የምትመጡ። አረንጓዴ አረንጓዴ አይደለም የጀነት ልብስ ነው። እዛ ብለው ነው አዩማ ሙስሊሚን ዩኒፎርማቸው ነው። አዩማ ሙስሊሚን ማንኛውም ሙስሊም كسا مسلما ሙስሊምን ካለበሰ ثوبا ልብስን على عري ራቁቱን አጊቶ ችግረኛ ሆኖ አጊቶት ካለበሰው عري ማለት ራቁት ማለት ነው። كساه الله አላህ ያለብሰዋል። አልባሽን من خضر الجنة ከጀነት አረንጓዴ ልብሶች አላህ ያለብሰዋል። ወአዩማ ሙስሊምን ማንኛውም ሙስሊም አጥዓመ ከመገበ ካበላ ሙስሊመን አንድ ሙስሊም ወንድሙን ካበላው አላጁዒን በረሃብ ላይ አግኝቶት ከመገበው አጥዓመሁላህ አላህ ይመግበዋል። ምን ሲማሪል ጀና ከጀነት ፍራፍሬ አላህ ይመግበዋል። ሀብታሞች ሲያዘጋጁ የእነሱን መሰል ሰው ነው የሚጠሩት። ሰደቃም ሲያደርጉ የእነሱን መሰል ነው። ምን ይላሉ? እከክልኝ እከክልህ፣ አንተም አዘጋጅተህ ጥራ ይሉ ወላሂ ረሀብተኞች ነበሩ መጠራት የነበረባቸው። ወይም ምን አልዓጀብ ቤት ውስጥ ገብቶ የሚበላው ታላላቅ ባለሀብት ከሆነ ወይ ለነሱ የሆነ ሁሌውም <laughs> ለድሆች ነገር እንዳይመጣ ነው ኢንሻአላህ እንድንመዝን መመዘን እንድንችል ነው። ወአዩማ ሙስሊሚን سقى مسلما ማንኛውም ሙስሊም ሙስሊምን ካጠጣው على ظمإ በጥምላ ቢቶት ካጠጣው سقاه الله አላህ ያጠጣዋል። ሚን ረሒቂል መክቱም እሽግ ከሆነው መጠጥ እሽግ ከሆነው መጠጥ የጀነት ሱፐር ማርኬት ማለት ነው። እሽግ የሆነ መጠጥ አላህ ሰጠዋል። رحيق مختوم አላህ ያጠጣዋል ከዚህ تختم أوانه كناية عن نفاستها أن يسقيه من خمر الجنة التي ختم عليها بالمسك በሚስክ የታሸጉ ኸምሮች አሉ። አላህ ያጠጣዋል። ከዛ የውመል ቂያማ ማለት ነው። እዚህ ጥመኛን ያጠጣ ሰው እንደዛ ነው። የጠማውን ያጠጣ እንደዛ ነው። ለታሪክ ሶላት ግን እንዳታጠጣ። ዋና ሐኪምን ረዋሁ አቡ ዳውድ ወፊ ኢስናድህ ለይን ግልጽ ነው ያለ ምንም ጥያቄ የሚያስነሳ ነገር አይደለም። ግልጽ ነገር ነው። እክትላፍ ልዑለማ ምን የምትሉት አይደለም፣ አህካም ስላልሆነ ይሄ ሰዎችን መቀስቀሻ ነው፣ ቅስቀሳ ነው ነብዩ ያደረጉት። ስለዚህ እክትላፍ ልዑለማ አለ ምን የምትሉት አይደለም። ያብሽር ካፊሮች ካፊሮች ለሙስሊምም ሆነ ለካፊር ለምሳሌ ዩኒሴፍን የመሳሰሉ እኮ የአይታም ማሳደጊያዎችን እንትን ገንብተዋል አይደል? ታላላቅ ፕሮጀክቶች እኮ አላቸው። ወላኪን ዩጥዓሙነ ቢሃ ፊ ዱንያ እዚህ ዱንያ ላይ ኢኮኖሚያቸው ይዳብራል፣ ይጨምርላቸዋል። ለዚህም ነው ለአለሁ የተተኮሱት። ማንኛውም ነገር ያደርጋሉ። ለማርያ ቴሬዝ ነው። አዎ ነው ነው። አዎ ሃይማኖታቸውን ለማሳደጊያ ቢሆንም ግን ምስኪኖችን የሚረዱበት አንዳንድ ጊዜ እኮ ሕክምና ቢላ ሁዱድ የሚባል አላቸው። ድንበር የለሽ ሕክምና ይሰጣሉ። ሀገራችን መጥተው የተወሰነ ነገር ራሱ አይነ ስውራን የሆነ ነገር ህክምና ሊሰጡ ይችላሉ። እምነት ቢቀይሩም ባያስቀይሩም እምነት ያስቀይረው የሚባሉት ፕሮቴስታንቶች ምን ሊሆን ይችላል? ያንኛው በራሱ በዚህ ላይ ዝም ብሎ የሚሰማራ ይኖራል። ወላክም በሚያደርጉን ነገር አንድ ነገር ሰጥተው ከጀርባ አስር ነገር ቢወስዱብንም ግን የሚሰጡት ነገር አለ። ወላኪን በሱ ምናቸው ይጨመራል። ነብዩ አለይሂ ሰላቱ ወሰላም እዚሁ ዱንያ ላይ ይመገቡበታል ብለዋል። ሐዲስ አለ፣ ዛሂር ነፍስ አለ ማለት ነው። ሐዲስ ምን ሙስሊም ለካፍር የዚህን ያክል ደረጃ ያገኛል። ሙስሊመን ነው የሚለው እዚህ አዩማ ሙስሊሚን ከሳ ሙስሊመን ነው ያለው። ከሳ ረጁለን አው ከሳ እምራአን አላለም። የሆነን ሰው ካለበሰ አይደለም ያለው፣ ሙስሊምን ካለበሰ ነው ይህን ደረጃ የሚያገኘው። ሙስሊም ሙስሊምን ሲያጠጣ፣ ሙስሊም ሙስሊምን ሲያለብ፣ ሙስሊም ሙስሊምን ሲመግብ ነው የሚለው በባህር የተቀመጠው ማለት ነው። ወላኪን ፊ ኩል ከቢዲ ረጥብ ሶደቅ አለ ለማንኛውም ሳምባው ለሚሰራ ወይንም ጉበቱ እርጥብ ለሆነ አካል የተወሰነ ነገር መስጠት ሰደቃ ነው። ደኸለት ምርአቱን አልጀና ጀነት ወጉፊረ ለሃ አላህ ምህረት አድርጎላታል። ቢሰበቢ አነሃ ሰጠት ከልበን ውሻን ስላጠጣች አይደል በጫማዋ በጣም መጥፎ ሴተኛ ዳሪ ሆና መጥፎ ነገር ስትሰራ ነበረ። ግን ያንን ውሻ በጣም ስለጠማው በጫማዋ በአፏ ይዛ ጫማዋን ጉድጓድ ውስጥ ገብታ ዙሪያውን ጭቃ ሲል እንትን ሲመጣ ጌታው አወጣችለትና በጫማ አጠጣችው። አላህ ተቀበላት፣ አላህ ማራት፣ ምህረት አደረገላት። አላህ እዚህ ተነሳ አለ ማለት በእንስሳ እንኳ ምህረት ይገኛል የሰው ልጅ ወላኪን አንዳንድ ጊዜ አለ የሆነ የሃይማኖት ስም እየጠሩ በማርያም እያለ ግን አትስተው ሀዲህ ደዕዋን የሚሆነ ይሄ ጥሩ አይደለም። አንድ ለዛ መልስ መስጠት ነው የሚሆንብን። ዝም ብሎ ሚስኪን መንገድ ላይ ካገኘ ልሰጠው ትችላለህ፣ ወለው ካነ ካፊራን ወላኪን በማርያም በእግዚአብሔር ምናምን እያለ የምትሰጠው ከሆነ አንተ የሆነ ሌላ ነገር ዳዕዋም እያደረግክ አንደኛ እሱ ራሱ አንተን የሚያስበው ምንድን ነው? አሀ ማርያምን ታማልዳለች ይችላል ብሎ ነው የምንረዳው። በዛን ሰዓት ሌላ ጥፋትን መስራት ነው እንጂ ለማንኛውም ምስኪን አትስጥ ማለት አይደለም። ዋና ሐኪም እብን ሒዛም ከሐኪም እብን ሒዛም ረዲየላሁ ተዓላ አንህ ለሙስሊም መስጠትን የሚያክል በምንም አይነት መልኩ ሚዛን ውስጥ አይገባም። ሙስሊም ሙስሊም እያለ ነው ያለ፣ ይህን ደረጃ ለማግኘት ማለት ነው። ረሒቀን መክቱም ለመጠጣት ረሒቀን መክቱም ምንድን አልኳችሁ? እሽግ መጠጥ ኹድረል ጀና የጀነት አረንጓዴ ልብስ ማለት ነው። ምን ሲማሪል ጀና የመገበ የጀነት ፍራፍሬ ይመገባል። وعن حاكم بن حزام رضي الله تعالى عنه أن النبي صلى الله عليه وسلم قال نبي عليه الصلاة والسلام እንዲህ ይሉናል ምን አሉ ረሱል عليه الصلاة والسلام اليد العليا የላይኛይቱ እጅ አሉ ኸይሩን የተሻለች ናት ሚን اليد السفلى ከታችኛይቱ እጅ አሉ የላይኛው እጅና የታችኛው እጅ ይህንን ነብዩ በራሳቸው የተደጉሙበት ሌላ ዘገባ አለ። አልየዱል ሙንፊቀቱ ኸይሩ ሚነል የድል አኺዛ አው አሳኢላ ከለማኝቱ እጅ ሰጪ እጅ ትበልጣለች አሉ ከላይ። ምክንያቱም ሰጪ እንዴት ነው የሚያደርገው? ይሰጣል አይደል? ተቀባይ ደግሞ እጁን ከታች ነው የሚያደርገው። አልየዱል ዑልያ ማለት ከላይ ያለችው ስታስቀምጥ፣ አንተ ለሰው ስትሰጥ እጅህን ስዘረጋለን ልትሰጠው ከታች አድርጎ ነው አይደል እጁን የሚቀበለ አልየዱል ዑላ ከላይ ያለችው የምትሰጠው እጅ ኸይሩን ምን የድ ሱፍላ ከምትቀበለው እጅ ትሻላለች ብለዋል። ስለዚህ ሁላችሁም ሰጪ መሆን እንጂ ተቀባይነትን አትመኙ እያሉ ነው። ሌሎች ዑለማዎች ደግሞ እንዲህ ብለዋል። ነገሩ ሐዲሱ ተፈስሯል። በዛው በባህር ስለተፈሰረ ችግር የለም። አላህ سبحانه وتعالى በሌላ ሐዲስ አንድ የተናገረው ነገር አለ። ሐዲስ እኩል أنا أقبل صدقتي بيد الفقراء ሶደቃዬን በማን እጅ ይቀበላለሁ አለ። በድሆች እጅ አነሳለሁ ሶደቃዬን ከእናንተ ላይ ብሏል። ስለዚህ የድሮ ታላላቅ ሰዎች ሶደቃ ሲሰጡ አንሳ ነው እንጂ የሚሉ አያስቀምጡም። ለምን የሚያነሳው ጌታችን ነው በእነሱ እጅ አማካኝነት ስለሚሉ አንሳ ይሉሃል። ሰንቲሙ አንተ ታነሳለህ። ስለዚህ ምን አሉ? አልየዱል ዑልያ ከላይ የምታነሳዋ እጅ አሉ። አላህ ስለሆነ የሚያነሳው በድሆቹ እጅ አማካኝነት ከላይ ያለችው እጅ ኸይሩ ምን ለይድ ሱፍላ ከታችኛዋ እጅ ትበልጣለች። ከየቷ ከምትሰጠው አሉ ላላ በጣም ፍልስፍና ውስጥ መግባት ነው። አልገባችሁም እንዴ? አላችሁ በጣም አልየዱል ዑልያ የትኛይቱ እጅ ናት? የምትሰጠው እጅ ነው። አልየዱል ሙንፊቃ ማለት ነው። ከላይ ያለችው እጅ ማለት ሰጪዋ እጅ ማለት ነው። ኸይሩን የተሻለች ናት። ሚነል የዲ ሱፍላ ከታችኛይቱ እጅ። ታችኛው እጅ ማለት የትኛዋ ናት? ተቀባይቱ ለማኝቱ ማለት ነው። አስፈላጊውም ግልጹም ደግሞ ይሄ ነው። ስለዚህ ሰጪ መሆን ያለብን ማለት ነው። በላጭነት አላህ ዘንድ ደረጃዋ ወብዳ ጀምር አዩሃል ሙተሰደቅ እያሉ ነው። አንተ ሶደቃ ሰጪ ሆይ ጀምር። ቢመን መጀመሪያ ቀለብ በሚወጅብብህ ሰዎች ጀምር። እቤት ውስጥ ሰዎችን በረሃብ እንትን እያልክ በውጭ ላይ ሶደቃ ቢሰጥና ቢተረፈረፍ ለማዕነ ምንም ትርጉም የለውም፣ ትርጉም የለውም። ወብዳ ጀምር፣ ቢመን በምትቀልበው ሰው ጀምር። እቤት ውስጥ ቤተሰብ፣ እናት አባትህን፣ ሚስትህን፣ ልጆችህን፣ አካባቢ እዛው እቤት ውስጥ ያሉትን ሰዎች ቻል መጀመሪያ እነሱን አስቀድም። ወብደእ ቢመን ተዑል በምትቀልባቸው ሰዎች ጀምር። ወኸይሩ ሶደቃ ከሶደቃ ሁሉ በላጩና ምርጡ አጅሩ በርካታ የሚሆነው ማካነ የሆነ ነው። አንዘህሪ ጊነን የሚበቃው ያለ ሰው ነው። ሀብታም ማለት አይደለም። እዚህ ቦታ ላይ እየተፈለገው ሌላ ቦታ ነብዩ አለይሂ ሰላቱ ወሰለም ኸይሩ ሶደቃ ከሶደቃ ሁሉ በላጩ ብለዋል። ወአንተ ሶሒሁን ሸሒህ ተእመሉ ተእመሉ ልጊና ወተኽሸል ፈቅር ብለው ተናግረዋል። ከሶደቃ ሁሉ ምርጡ ሶደቃ ጤነኛ ወጣት ሆነ አደግኩ አደግኩ እያልክ ሸሒህ በጣም ስስት በምትስገበገብበት ሰዓት በምትወደው ሰዓት ገንዘብ በሚያስፈልግ ሰዓት ተእሙሉል ጊና ሀብታምን ዛሬ አደግኩ ዛሬ አደግኩ እያልክ እያሰብከው ወተክሸል ፈቅረ ኦ ይህን ከሰጠሁት ያንስብኛል ሊቀንስብኝ ይችላል እያልክ የዛን ሰዓት የምትሰጠው ገንዝ ሶደቃ ስብሓንላህ ፈሆ ኸይር ሶደቃ እዚህ ጋር ይጋጫል አይጋጭም ያም ማለት አንዘህሪ ጊነን ማለት ሀብታም ሁነህ ማለት አይደለም። በቂ ለዛሬ ለነገ ለቤተሰብ እቤት ውስጥ አለ፣ የተረፈውን የቀረውን ለሰዎች ለድሆች መስጠት ማለት ነው። እቤት ውስጥ እየተራበው አስር ብር ኪስ ካለ እናትህ እባክህ ዳቦ ግዛ እያለች ለሌላ ሰው ለዳቦ ለሚለምን አትሰጥም። ተግባባን አይደል? እቤት ውስጥ ሀያ ብር ካለ አስሩን ብር ለእናትህ ሰጥተህ አስሩን ብር ለውጭ ልትሰጥ ትችላለህ። አንዘህሪ ጊነን ነው የሚባለው ይሄ እቤት የሚበቃ እያለው የሰጠ ማለት ነው። ይሄ ጥሩ ነው። ወንጀል አሰራም እቤት ውስጥ እያረስ ከለሰው ብክ ነው እንጂ በጣም ሀብታም መሆን አለብህ ማለት አይደለም። እንደውም ከሀብታም የማን ነው ሰደቃ የሚበልጠው? ድሆች የሚሰጡት ነው የሚበልጠው። سبق درهم ألف درهم አንድ ሺህ አንድ ሚሊዮን ሲሰጡ አይቆረቁራቸውም። አንድ ብር ስትሰጥ ሊቆረቁር ይችላል። እንደ percent ኡ እንዳለ የገንዘብ አቅም ነው አላህ ዘንድ ራሱ ክፍያው ለእሱ አስር ብር ምንም አይደለችም። ለእሱ መቶ ብር ምንም አይደለም። ሚሊየን ብር ምንም አይደለም። ለአንተ አንድ ብር አስር ብር ግን ኪስህን ባዶ ሊያደርገው ይችላል። የዛን ሰዓት የምትሰጣት ይሄ አፍዶል ሰደቃ። ስለዚህ ወኸይሩ ሰደቃ ከሰደቃ ሁሉ በላጩ ማካነ የሆነ ነው። አንዞህሪ ጊነን ምንድን ያልኳቸው? አንዞህሪ የሚበቃው እያለው የሚሰጥ ማለት ነው። የሚበቃው ቤት ውስጥ ቤት ውስጥ ረሀብ እንዳያስመጣ ነው እንጂ ሀብታም ብላችሁ እንዳትተረጉሙ ነው የሚሉት። ለምን ሌላ ስላለ እንደውም መጣላቸው ومن يستعفف ጽዩፍ የሚሆን ራሱን የሚጠብቅ አለኝ ሞልቷል፣ ችግር የለም የሚል ከልመና ራሱን የቆጠበ ማለት ነው። ومن يستعفف ራሱን ቁጥብ ያደረገ ሰው ዩዕፍሁላህ በዛው ቁጥብነትን አላህ ይሰጠዋል። በቃ ቁጥብ፣ የምን መለመን፣ የምን ሰው ፊት መቆም፣ ለምን ለምን ወመን የስተዕኒ የሚብቃቃ አለኝ ሞልቷል፣ والله ሞልቷል የሚል يغنه الله አላህ እንድብቃቃ ያደርገዋል። ዋናው እርካታ ደግሞ የሀብት እርካታ ገንዘብ መቁጠር ወይንም ደግሞ ባንክ ቤት ማጨናነቅ ማለት አይደለም። غنى النفس የሚባል ነገር ነው ትልቁ ነገር። ሀብታሞች ብዙ ሚሊየን እያላቸው በዛኑ ያክል ረሃብ ይለቅባቸዋል። አላህ የምን የገንዘብ ፍላጎት ረሃብ፣ ጥማት ይለቅባቸዋል። እንቅልፍ የላቸውም። ምክንያቱም ባለ ሰላሳ ሚሊዮን ካፒታል ያለው ባለ አርባውን ነው የሚመለከተው እንጂ ባለ ሀያውን ዝቅ ብሎ አያይ። ይህን ይለቅባቸዋል። በቃ ቀጠለ ነው የሚሉት ተግባባን። ወመን የስተዕፊፍ ራሱን ቁጥብ ያደረገ ራሱን ጽዩፍ ለማድረግ ጥረት የሚያደርግ ሰው ዩዕፉሁ ጽዩፍ እንደሆነ እንዲቀር አላህ ያደርገዋል። ለማኝ አይሆንም ማለት ነው። ራሱን ክብሩን ጠብቆ እንዲኖር አላህ ያደርገዋል። ወመን የስተግኒ የሚብቃቃ አለኝ ሞልቷል የሚል ዩግኒሁ አላህ እንዲብቃቃ እንዲኖረው ያደርገዋል አላህ። አንዳንድ ሰው አለ እኮ ምንም የለኝ አልቋል፣ ምንም የለም ኑሮ እኮ ጉዳችን ነው ዘንድሮ ይላል። አለ እኮ ባንክ ቤት አለ ገንዘብ ወይንም ደግሞ ሆነ ቦታ አለው ግን እንደ ድሮው ገቢ ሊያቆም ይችላል። በቃ የለም እኮ አልቋል፣ ረሃብ በቃ ችግሩ ሰው ልጅ የሚገለው የራሱ ጭንቀት። ሐዲሱ ሙተፈቅ አለይህ ነው። ወለፍዙ ሊልቡኻሪ ገብታችኋል ነገር وعن ابي هريره رضي الله تعالى عنه قال قيل يا رسول الله ተባላቸው ነብዩ አለይሂ ሰላቱ ወሰለም የአላህ መላእክተኛ ሆይ አሏቸው አይ ሰደቀቲ አፍል ከሰደቃ ሁሉ ምርጡና በላጩ የትኛው ሰደቃ አይነት ነው አሏቸው ነብዩ አለይሂ ሰላቱ ወሰለም ቃል እንዲህ አሉ ነቢዩ አለይሂ ሰላቱ ወሰላም ጆህዱል ሞክል የሌለው ሰው ጥረት አድርጎ የሚሰጠው ነው አሉ። ጅህዱ ጥረት አድርጎ በትግል ራሱ ጋር ታግሎ የሚያወጣው አልሙቅሉ ማለት መን ቢየዲህ ቀሊሉ ሚነል ማል ማለት ነው። ሙቅል ማለት አነስተኛ ንብረት እያለው ራሱን ታግሎ አሸንፎ የሚሰጥ ሰው የእሱ ሶደቃ ነው አሉ በላቸው። የእሱ ሶደቃ ነው በላቸው። ጁሁዱል ሙቅል ምን ማለት ነው? ጁሁዱል ሙቅል ሙቅል ማለት ምንድን ነው? አነስተኛ ገንዘብ ያለው ማለት ነው። እሺ ጁሁድ ማለት ምንድን ነው? ታግሎ ራሱ ጋር ጥረት አድርጎ ራሱን ታግሎ አይ ልስጣ ይችን ልስጣ አይ ለድሆች ይችን ልስ ብሎ ራሱን ትግል አድርጎ ማለት ነው። ጀህድል ሙቅል ጀህድል ሙቅል አንድ አንድ ጁማአ ላይ የምሰጣት አንድ ብር አንድ ሰው መጥቶ ሰላሳ አርባ ሺህ ብር ቢያወጣ አንድ ላይ አይሄድም፣ እኩል አይሄድም። የማን ይበልጣል? አንድ ብር ትበልጣለች። ምክንያቱም ያ ሞልቶታል፣ ብር ሞልቶታል፣ በገፍ እያስገባል። እሱ ምንም አይደለች። ይቺ አንድ ብር ግን ከተማሪ ኪስ የምትወጣ سبحان الله يا شيخ يوم القيامة ይቺ ተጠራቅማ ነው። ኧረ ይሄን ሰርቻለሁ እንዴ የምንለው እንደዚህ አይነት ኸይራት ትላልቅ አርባ ሀምሳ ስልሳ ብር የምታወጣውን ግን ሁልጊዜ ከአእምሯችን አይወጣም። እዛን ጊዜ እኮ እኔ አንድ ምንጣፍ ገዝቼ ሁለት ምንጣፍ ገዝቼ የምንልበት ነገር ይኖራል። ብቻ አነስተኛ ነገር ግን አንዳንድ ጊዜ በጣም የምትሰራው ስራ አለ። በጣም ወብዳእ ጀምር ጅሁዱል ሙቅል ማለት ይሄ ጅሁዱል ሙቅልና አንዘህሪ ቂነን በምን እናገናኘዋለን? ሙከረም በምን እናገናኘዋለን? ሁለቱን ሐዲስ ኋላ ማካነ ኸይሩ ሰደቃ አሉ ነብዩ አለይሂ ሰላቱ ወሰላም። ከሰደቃ ሁሉ ምርጡ ማካነ አንዘህሪ ቂነን በሀብት ላይ ሆኖ የተሰጠ ነው አሉ። ሀብት እያለ የተሰጠ ነው። እዚህ ደግሞ ጅሁዱል ሙቅል አነስተኛ ንብረት እያለው የሰጠ ነው በጥረት አሉ። እንዴት ነው የምናገናኘው? አንዘህሪ ጊነን የተባለው ሀብታም ሲሰጥ ማለት ሳይሆን የሚብቃቃው መጠነኛ ገንዘብ እያለው የሚሰጥ ማለት ነው። ጁህዱል ሙቅል ራሱ ቤተሰብ እያስራበ ወደ ውስጥ ወደ ውጭ የሚሰጥ ማለት አይደለም። ጁህዱል ሙቅል አነስተኛ ንብረት እያለው ለቤት አስቀርቶ ወደ ውጭ የተወሰነ የሚሰጥ ማለት ነው። ግን የዕለት ጉርስ ነው። ወዩሲሩና ዐላ አንፉሲሂም ወለው ካነ ቢህም ኸሳሳ እንደዛ ነው ሰሃቢዎች ያደረጉት። ፍላጎት ቢኖራቸው እንኳ ከራሳቸው ይልቅ ሌሎችን ይመርጣሉ፣ እንደዛ ያደርጋሉ። ያንን ለማድረግ ሌላ ነገር ውስጥ አዛ ውስጥ እንዳንገባና ወስወሳ ውስጥ እንዳንገባ ቤት ውስጥ ያሉትን ከሰጠን በኋላ ብንሰጥ ተዋውላ ግን ከራሴ ድሃ ይሄንኛው ድሃ እየተራበ አልብላ መሳይን ብለህ ብትሰጥ ማሻአላህ ችግር የለም። ወዩእሲሩነ አላ አንፉሲሂም ወለው ካነ ቢሂም ኸሳሳ የሚለውን ማዕረግ ይገኛል። ወብዳ ጀምር ቢመን ተዑል በምትቀልበው ሰው ወብደእ ሰደቃህን ጀምር ቢመን በምትቀልበው ሰው ቀለቡ በሚወጅብበት በእናትህ በአባትህ በልጆችህ በሚስትህ በእነሱ ጀምር መጀመሪያ እነሱን ካብቃቃ በኋላ ነው ወደ ውጭ የሚሰጠው አለበለዚያ እነሱን እያስራብክ ብትሰጥ ሌላ ነው ጨዋታ ነው በገንዘብ ጨዋታ ነው ሌላ ማዕሲያ ነው ወንጀል ማለት ነው ወአንሁ አሁንም ከአቡ ሁረይራ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ነብዩ ዐለይሂ ሰላቱ ወሰላም አንድ ጊዜ እንዳሉ ተሰደቁ እባካችሁ ሰደቃ ስጡ አሉ ነቢዩ አለ ሰላቱ ወሰላም። ፈቃለ ረጁሉን አንድ ሰው እንዲህ አለ። ሰደቃ ስጡ ሲሉ ነቢዩ አለ ሰላቱ ወሰላም፣ ፈቃለ ረጁሉን አንድ ሰው እንዲህ አለ። ያ ረሱልላህ የአላህ መላክተኛ ሆይ አላቸው። ዒንዲ ዲናር እኔ ዘንድ አንድ ዲናር አለኝ ያ ረሱልላህ አላቸው። ቃለ ተሰደቅ ብህ ነቢዩ አሉት። ተሰደቅ ብህ ሰደቃ ስጠው። አላ ነፍስክ ለራስህ ሶደቃ አድርግ አሉት። መጀመሪያ ፈብደዕ ቢመን ተዑድ ራስህም የቀለብ ይወጅብ ይባላል አይደል ይወድቃል። ራስን ጉዳት ላይ መጣል እኮ ቅልቅል ነው። ተሰደቅ ቢህ አላ ነፍሲክ ለራስህ አውለው አሉት። በራስህ ላይ ሶደቅ አድርገው ለራስህ ተነገር። ቃለ እንዲ አኸሩ ሌላ አለኝ አላቸው። ቃለ ተሰደቅ ቢህ አላ ወለድህ ለልጅህ ሶደቅ አውለው አሉት። ለልጅህ ስጠው። ቃለ እንዲ አኸሩ አሁንም ሌላ አለኝ አላቸው። ሌላ አለኝ። ቃለ ተሰደቅ ቢህ አላ ዘውጀቲክ እሺ የቀረውን ደግሞ ለሚስትህ አሉት። ቃለ እንዲ አኸሩ አሁንም ሌላ አለኝ። እንደ ሀብታም ነው አንድ ላይ ነግራቸው እንደ አኸሩ ሌላ አለኝ አላቸው። ቃለ ተሰደቅ ቢህ አላ ኻዲመቲ እቤት ውስጥ ላለችው ባሪያ ወይንም ለአገልጋይ ለእሷ ቀልባውለው አሉት። ባለ እንደ አኸሩ አሁንም ሌላ አለኝ አላቸው። እቤት ውስጥ ያለው ተዳረሰ። ስለዚህ ምን አሉት? አንተ አብሶሩ ቢህ ስለሱ ካሁን በኋላ አንተ ታውቃለህ። ለተሻለው ለአጎትህም ልጅ ስጠው፣ ላክስትህ ልጅ ወይንም ለጎረቤትም ስጠው፣ ለሌላ ድሃ አንተ አብሶሩ ቢህ አንተ ስለሱ ራስህ ታውቃለህ አሉት። ከዛም በኋላ ከቤት በኋላ እቤት ውስጥ ግን ዋጅቡን ነገሩት ማን ማን መቀደም እንዳለበት። አንድ ዲናር ለራስ ያው ከቤተሰብ ጋር ነው የሚካፈለው። ለራስ ይዞ ቁጭ አይልም። ለራስ ሁለተኛ ዲናር ለማን ለልጅ፣ ሶስተኛ ዲናር ለሚስት፣ አራተኛ ዲናር አለኝ አላቸው ለኻዲማ አሉ። እቤት ውስጥ ያለው ተዳረሰ። ከዛም በኋላ የቀረውን አንተ አብሶሩ ቢሂ አንተ አዕለሙ ቢማ ተፈዓሉ ቢሂ ማለት ነው። ምን መስራት እንዳለበት ከዛም በኋላ አንተ ታውቃለህ አሉት ነብዩ አለይሂ ሰላቱ ወሰለም። ከዚህ የምንረዳው ጭምቅ ሀሳብ አለ። ምን መጀመሪያ በምንድን ነው የሚጀመረው? ሰደቃ ሲሰጥ እቤት ውስጥ ነው መጀመሪያ። እቤት ካጠገም እቤት ካዳረስን በኋላ ነው ወደ ውጭ የሚሰጠው። አላዋደ ግልጽ ነው አይደል? እኩል አይታይም፣ እኩል አይታይም። ለዘመድህ የምሰጠው ሰደቃ ሁለት ሰደቃ ነው። ሶደቀቱን ወሲላ ሰደቃም ይሆንልሃል፣ ዝምድና መቀጠልም ይሆናል። ለዛኛው ግን ሰደቃ ብቻ ነው የሚሆነው። ስለዚህ ማንኛውም ነገር በዘመድ መጀመር ደግሞ ይቀደማል። እቤት ቀለብ በሚወጅብብን እንጀምርና ይወጅባል እሱ። ከዛም በኋላ ደግሞ ውጭ ላይ ካሉት ለዘመዶች መስጠት አዎ ሙቀደም ይቀደማል ከሌላ ያሆጅነት ማለት ነው። ሁሉንም ሰጥቻለሁ። አላህና ነብዩን አስቀርጭ የነዛ አይነት እነ ጦልሐም የሰሩት እኮ አለ ቅድም ያልኳቸው ወይ እስሩና አላ አንፉሲሂም ወለው ካነ ቢሂም ኸሳሳ ዑመር ግማሽ አመጣ ግማሽ አስቀርቶ አቡበክር ደግሞ ሁሉንም አመጣ እና ምን አስቀረህላቸው አላህንና ነብዩን አስቀርቼላቸዋለሁ አለ አቡበክር ሲድቅ ይላሉ አለ እቤት ውስጥ አያስርቧቸውም ረሀብ አለ ማለት አይደለም ረሀብ አይኖርም ሁለተኛ ተወኩላቸውና የጤናቸው ያ ሱብሃንአላህ በጣም የሄደ ነው። ለአሁን ችለዋቸዋል። ለአሁን ይሄም እኮ ምን ምን እንደሆነ ታውቃላችሁ? እስከ ነገ ድረስ አስቀምጥላቸው ማለት አይደለም። ለአሁን ምሳ ካላቸው ለራት ለነገ ቁርስ ምናምን የሚል ነገር አስቀምጠ ከዛም በኋላ የቀረውን ስጥ ማለት አይደለም። አሁን ለእለት ካለ እቤት ውስጥ ሶስት እንጀራ አራት እንጀራ ካለ የተወሰነ የሚበቃቸው ከሆነ ሌላውን ለድሃ ስጥ ነው። ኋላ ይቀመጥላቸው ማለት አይደለም። አላሁ ያዕለም። ቢማ ወረአ ዙህር ወልአስር ችግር የለም እና አስራቡ ወይንም ደግሞ ችግር ላይ ሌሎችን ጥለዋል ማለትን አያሲዝም የነሱ የና አቡበክር ስዲቅ የተወሰነ የዕለት ጉርስ ልትኖር ትችላለች ዋናውን ንብረት ነው ያመጡ ረዋሁ አቡ ዳውድ ወነሳኢ ወሰሐብ ብኑ ሒባን ወልሐኪም አቡ ዳውድም ዘግበውታል ነሳኢም ዘግበውታል ወሰሐብ ብኑ ሒባን እብነ ሒባን ሐዲሱን በጣም ሶሒህ ነው ብሏል ወልሐኪም ሐኪምም ሶሒህ ነው ብሏል ሐዲሱን ወአን አይሸተ ረዲየላሁ ተዓላ አንሃ وعن عائشة رضي الله تعالى عنها قالت عائشة عند تلالج قال النبي صلى الله عليه وسلم يا الله ملاك تنيا اندهالو يا الله ملاك تنيا اندهالو إذا أنفقت المرأة عند سيت وجه بتاو قالوا من طعام بيتها كبيتها ምግብ كبيتها ምግብ ለድሆች ለሚስኪኖች ሲለምኑ بتسد غير ሙፍሲደቲን ሳታባክን ማለት ነው بتسد كان لها ለሃ አጅር ታገኛለች እቺ ሴት ቢማ አንፈቀት ባወጣችው ወሊዘውጅሃ ለባሏም አጅር አለው አጅሩ ለባሏም አጅር አለው ቢመክተሰበ በሰራው በለፋው ወሌል ኻዚኒ ለኻዚኑም አለው ለኻዚኑ ማለት መጋዝኑን ለሚጠብቀው አካል ማለት ነው። ሚስለ ዛሊክ የዚሁ አይነት አጅር እሱም ተካፋይነት አለው። ወይንም የቤት ዘበኛ ማለት ነው። ዘበኞች አንዳንድ ጊዜ ምስኪኖች ሲመጡ ይመልሳሉ አይደል? ዘበኛው ራሱ እቤት ሚስኪን መጥቷል ብሎ መናገሩ ሶስት ሰዎች ናቸው በአንድ ሚስኪን ምግብ ሲያገኝ የሚያገኙት አጅር ዘበኛው አጅር ያገኛል በማድረሱ ሁለተኛ እቤት ውስጥ ያለችው ሴት ሚስት ታገኛለች አጅር በመስጠቷ ባል ከስቦ ቤት በማምጣቱ ያገኛል ሶስት ሰው አጅር ያገኝበታል ማለት ነው በዚህ ኢዛ አንፈቀት ልመርአቱ ይሄ ሌብነት ምናምን አይባልም ሴት የግድ ባሏን ማስፈቀድ አለባት ለሚስኪን በመስጠት እዚህ ላይ የለም ከዚህ የምንረዳው ይሄ ነው ባይሆን غير مفسدة ማባከን የለባትም። ያለ ማባከን የተወሰነ ምስኪኖች ሲመጡ መስጠት ትችላለች። بغير إذن زوجها ያለ ባሏ ፍቃድ ትችላለች። ያለ ባሏ ፍቃድ ማለት ነው። እሱም ያለ نية أجر አገኘ ማለት ነው። ቢገይሪ ንየቲን አጅር ኢዛ አንፈቀት ልመርአ አንድ ሴት ወጪ ስታደርግ ሚን ጣዓሚ በይቲሃ ከቤቷ ምግብ ወጪ ስታደርግ ለምስኪኖች ስትሰጥ ገይረ ሙፍሲደቲን ሳታባክን ሚን ጣዓሚ በይቲሃ ገይረ ሙፍሲደቲን ሳታባክን ከሰጠች ካነ ለሃ አጅሩሃ አጅር ታገኛለች። ቢማ አንፈቀት ወጪ በማድረጓ በመስጠቷ አጅር ስታገኝ ወሊዘውጅሃ አጅሩ ለባሏም ክፍያውን ያገኛል። ቢመክተሰበ እሱ በሰራው ወሌል ኻዚን ለጠባቂ ወይንም ደግሞ መጋዘኑን ለሚጠብቅ አካል ማለት ነው። ከሱቅ ከሆነ የሚሰጠው ወይንም ለዘበኛ ሚስሉ ዛሊክ የሱ አይነት አጅር ያገኛል። እሱም ስለተባበረ ማለት ነው። ላ የንቁሱ በዕዱሁም ከፊሉ አይቀንስም። ምን አጅሪ ባዕድን ከሌላው አጅር ሸይአን ምንም አይቀንስም። የርሐሙከላህ ላየንቁሱ ባዕድሁም ከፊሉ ሳይሻማ ሳይካፈል ማለት ነው፣ ሳያጓድል ምን አጅሪ ባዕድን ከሌላው ላይ ለምሳሌ ሚስት የባሏን ባል ከሚስቱ ወይንም እንትን ከኻዚኑ ሳይከፋፈሉ ሁሉ ሙሉ ሙሉ አጅር ያገኛሉ ማለት ነው። ላየንቁሱ ባዕድሁም ምን አጅሪ ባዕድን ሸይአ አንድ አጅር ተፈርዳ ያችን ሶስት ይሰነጣጥቋታል ማለት አይደለም። ሁሉም ቋሚ ቋሚ አጅር ያገኛል ማለት ነው። ላያንቁሱ ባዕዱሁም ምን አጅሪ ባዕድን የከፊሉን አጅር ሳይካፈል ሸይአን ምንም ሳያጓድልበት ሁላቸውም ያገኛሉ ማለት ነው። ተባባሪ መሆን አለብን ነው ለሰደቃ ተባባሪ መሆን አለብን። ከዚህ የሚገኘው ለሴቶች አህካም ነው። ይሄ ከቤት ውስጥ ሰራተኛዋ ራሱ ልሰጥ ትችላለች አይደል? አንዳንድ እንጀራ ተቀንሶ ሊሰጥ ይችላል። ምስኪኖች ሲመጡ ሰንቲብ ከቤት ሊሰጥ ይችላል። ዘበኛ በማድረሱና ለሚስኪኖች በመንገሩ ያንን ሲያገኝ እኛም ኻዚን ሆነን አጋጣሚ የሆነ መጋዝን ወይም የሆነ ኃላፊ ከሆነ አንድ ሰው ደስተኛ ሆኖ ለሚስኪኖች በሚሰጥበት ሰዓት ያገኛል አጅር ነው የሚሉት። ያገኛል አጅር ኻዚኑም ራሱ ያገኛል። የሱቁ ባለሙያ ሱቅ ላይ የሚጠብቅ የሚሆን መጋዘን የሚጠብቅ የሚሆን ግልጽ ነው። وعن ابي سعيد الخدري رضي الله تعالى عنه قال ابا سعيد الخدري رضي الله تعالى عنه قال እንዲህ ይሉናል جاءت زينب زينب መጣች ዘይነብ امرأة ابن مسعود የአብደላህ እብነ መስዑድ ሚስት ናት ዘይነብ የምትባለው ዘይነብ ሰቀፍያ ሰቀፍያ ናት ጎሳዋ እስሙ አቢሃ ሙዓዊያ ይባላል ዘይነብ ቢንቱ ሙዓዊያ ማለት ነው ዘይነብ ቢንቱ ሙዓዊያ አው አብዱላህ ወይ ዘይነብ ቢንቱ አብድላህ ትባላለች እብን ሙዓዊያ አው አቡ ሙዓዊያ ለሃ ሪዋየቱን አን ነቢ ሰለላሁ ዐለይሂ ወሰለም ከነብዩ ብዙ ነገር ዘግባለች። ወአን ዘውጂሃ ከባሏም ከአብደላህ ብን መስዑድ ብዙ ዕልሞችን አስተላልፋለች። ወአን ዑመር እብን አልኸጣብ ከዑመር እብን አልኸጣብም እንደዚሁ ብዙ ሀዲሶችን አስተላልፋለች። ወረዋ ዐንሃ እብኑሃ ወብኑ አኺሃ ወገይርሂማ የወንድሟ ልጅና ልጇ ከእሷ ይዘው ዕልም አስተላልፈዋል። ልጇም ዓሊም ነበር። የወንድሟም ልጅ እንደዚሁ ከእሷ ይዞ ብዙ አስተላልፏል። ይቺ ዘይነብ የምትባለው የአብደላህ እብነ መስዑድ ሚስት ናት። አብደላህ እብነ መስዑድ ታላቁ ሶሐብይ ማለት ነው። ታላቁ ሶሐብይ ታላቁ ሶሐብይ وعن ابي سعيد الخدري رضي الله تعالى عنه قال جاءت زينب امرأة ابن مسعود يا عبد الله ابن مسعود ሚስት ዘይነብ መጣች እንዳውም በር ላይ ብዙ ዘይነቦች ቆመው ነበር ይባላል እዚህ ክስተት ነብዩ አለይሂ ሰላቱ ወሰላም እናንተ ሴቶች ወይ በጣም ሰደቃ መስጠት አለባችሁ እባካችሁ እናንተን ጀሀነም ውስጥ በሳችሁ አይቻችኋለሁና እተቁ አናር ወለው ቢሽቂ ተምራ ራሳችሁን በቴምር ክፋይ ወይንም ቢሆንም እንኳ ራሳችሁን ከሳት ጠብቁ የሚለውን ሐዲስ ከነገሯቸው በኋላ ሴቶች እንዳለ ምናቸውን ሰጥተዋል፣ ጌጣቸውን የጆሮ ጉትቻቸውን ይሰጣሉ፣ አልቧቸውን ይሰጣሉ፣ አንባራቸውን ይሰጣሉ። ሁሉም እንዳለ ጌጡን ሁሉ ሰጠ ሴት ሁሉ እና የአብደላ ብን መስዑድ ሚስትም ጌጧን መስጠት ፈለገች ምን ሁልያሃ ማለት ነው። ፈቃለት እንዲህ አለች ፈቃለት ያ ረሱላህ አለቻቸው፣ የአላህ መላእክተኛ ሆይ አለች። ወቀሳሂዳ ነው ቁርጡን ወይንም ደግሞ ጆሮዋ ላይ ያለውን እንትን ጌጡን ልትሰጥ ስትል አብደላህ ብን መስዑድ እኔ ራሴ ያለው ለእኔ ስጭኝ አላት። ባሏ ማለት ነው። ለምን ውጭ ይሰጣል? እኔ ከራ እኔ ራሱ ያስፈልገኛል ውጭ አሰጭም ምናምን ነገር ስላት የሆነ ዞን ጥርጣሬ ነገር መጣባት። አአ ሚስት ለባሏ ትሰጣለች እንደ ነብዩን ሄጄ ጠይቃለሁ። እዛ ሄዱ። ብዙ ሴቶች ነበሩ በር ላይ ለነብዩ አለይሂ ሰላቱ ወሰለም ያ ረሱላህ እነ ዘይነብ ተጥልቡክ ዘይነብ ትፈልግሃለች ሲሏቸው አዩ ዘያኒ ባሉ የትኛዋ ዘይነብ አሉ ዘይነብ የራሳቸው ሚስት አለች። ዘይነብ የእሳቸው ልጅ ዘይነብ የነ ዓሊ ዘይነብ የእምራአቱ ብን መስዑድ አዩ ዘያኒ ብለው ሲጠይቁ ነብዩ ዓለይሂ ሰላቱ ወሰላም እምራአቱ ብነ መስዑድ የዓብደላህ ብነ መስዑድ ሚስት መጣች። ፈቃለት ያ ረሱላላህ አለቻቸው። እነከ አንተ አለቻቸው አመርተል የውመ ዛሬ አዘህን ነበር ቢሰደቃ ሶደቃ አውጡ ሶደቃ ስጡ ብላ አዘህን ነበር። ወካነ እንዲ ሑልዩሌ ለእኔ ደግሞ ጌጥ ነበረኝ ቤት ፈአረቱ አን አተሰደቀ ቢህ ፈአረቱ ፈለግኩኝ አና ተሰደቀ ቢ ሶደቃ ላደርገው ለሚስኪኑ ልሰጠው አስብኩኝ። ተዛአመ ግን ተከራከረኝ። ابن مسعود عبد الله ابن مسعود ባሌ ተከራከረኝ። أنه እሱና وولده ልጁ أحق የተሻለ ተገቢ እንደሆኑ ተከራከሩኝ። من تصدقت به عليهم ሶደቃ ከምሰጠው ሰው ሁሉ እኔና ልጆች እንቀደማለን። ለእኛው ስጭን ጌጥሽን አለኝ ባሌ እና ምን ላድርግ? فقال النبي صلى الله عليه وسلم ነቢዩ አለይሂ ሰላቱ ወሰላም እንዳሉ أنه እሱና وولده ልጁ أحق የተሻለ ተገቢ እንደሆኑ أحق أحق ማለት superlative degree ነው። የተሻለ ተገቢ እንደሆኑ من تصدقت به ሶደቃውን ከምሰጠው ቢህ ማለት ምኑ ማለት ነው? ጌጡ ነው። መን ተሰደቅቱ ቢህ በጌጡ ሶደቃ ከሰጠሁት አለይህም ከመሳኪኖች ሶደቃ ከምሰጣቸው ሰዎች ሁሉ እኔና ልጄ እንቀደማለን አለኝ ስለዚህ ያንን ለርሶ ለማሳወቅ መጥቼ ነው። እውነቱን ነው ወይ ያ ረሱላላህ? ፈቃለ ነቢ ስለ ላ ስለም ነቢዩ እንዲህ አሏል። ሰደቀ ብኑ መስዑድ አብደላህ ብን መስዑድ ትክክል ነው አሉ። እውነቱን ነው፣ እውነቱን ነው። ዘውጁኪ ባልሽ፣ ወወለዱኪ ልጅሽ አሐቁ የተሻለ ነው። መን ተሰደቅት ቢሂ አለይህም ሶደቃ ከምትሰጫቸው ሁሉ ለነሱ ብትሰጪ ይሻልሻል አሏት ነቢዩ አለይሂ ሰላቱ ወሰላም። ለምን ለነሱ ሶደቃ መስጠትሽ ሁለት ሶደቃ ነው። አንደኛ ሲላ አለ ዝምድና መቀጠል፣ ሁለተኛ ደግሞ ሶደቃ ይሆናል። ሁለት ስራ ማለት ነው። ከዚህ ዑለማዎች እስቲንባጥ አድርገዋል። ከዚህ ላይ እስቲንባጥ አድርገዋል። ዑለማዎች ይህንን ፈጣጣውን ነገር አይደለም የሚያዩት። በውስጥ ላይ ባል ለሚስቱ ዘካ መስጠት ይችላል ወይ? ሚስት ለባሏ ሀብታም ከሆነች ዘካ ልትሰጠው ትችላለች ወይ? ኢኽቲላፍ ሚነል ዑለማ የዑለማዎች ኺላፍ አለ። አጅማ አልዑለማ ዑለማ ሁሉ ተስማምቷል። አነዘውጀ ላየጁዙ አዩዕጥየ ዘካተሁ ሊዘውጀቲ አንድ ባል ለሚስቱ ዘካውን መስጠት አይችልም። ይሄ እጅማዕ ዑለማ አለ፣ አይቻልም። ባል ሀብታም ነው፣ ሚስት ድሃ ልትሆን ትችላለች። ዘካ ሊሰጣት አይችልም። ለምን? ለአነ ነፈቀተሃ ዋጅቡን አለይ ቀለቧ ስለሚወጅብበት ቀለቧ ስለሚወጅብበት ቀለቧ ከወጀበበት ደግሞ መስጠት አይችልም ማለት ነው። በሱ ስር ነው ያለችው። ይሄ እጅማዕ ዑለማ አለ። ዑለማዎች የተካለፉት ሚስት ለባሏ ዘካ መስጠት ትችላለች ወይ? የአጋጣሚ እሷ ሀብታም ሆና ሱዳ ሊሆን ይችላልና መስጠት ትችላለች ወይ? ፊህ እክትላፉን ዑለማ ኢማሙ አሕመድና ኢማሙ አቡ ሐኒፋ አይቻልም ነው ያሉት። ኢማሙ አሕመድና ያዙት ኢማሙ አቡ ሐኒፋ አይቻልም፣ ሴት ሀብታም ለድሃ ባሏ ዘካ ልትሰጠው አትችልም አሉ። ለምን ሲሏቸው የሰጠችውን ነገር መልሶ እሱ ቀለብ ስለሚወጅበት ሲሰጣት ዘካዋ ተመልሶ እጇ ይገባልና። አልገባችሁም? ለምሳሌ ዘካ ሰጠችው። ያንን ዘካ እሱ ደግሞ ቀለብ ይወጅበታል። ለእሷ ቀለብ አምጣ ቢባል ቀለብ የሚሰጣት ምንድን ነው? ከዘካው ነው። ስለዚህ እሱ ያወጣችው ዘካ መልሶ በእጇ ስለሚገባ አይቻልም ማለት ሪዙኑን ተውሱ። ከሌላም ሊያመጣ ይችላል ቀለቡ። ዋናው ግን ይቻላል አይቻልም ወይ ነው። አጃዘሁ ሻፍዕዩ ወልማሊክይ ማሊክይና ሻፍዕይ ደግሞ ይቻላል ነው ያሉት። ቢደሊል የሀዘል ሐዲስ ይህ ሐዲስ ይጠቅመናል ለዛ ነው ያሉት። ይቻላል ይቻላል። ተቅዩድን እብኑ ተይሚያም ይህንን መርጠውታል። ትችላለች አንድ ሴት ለባሏ ዘካ መስጠት ወአን እብኒ ዑመር ረዲየላሁ ተዓላ አንሁማ ቃል ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መላእክተኛ እንዲህ ይላሉ ላ የዛሉ ረጁል ልመናን ነው ያወገዙት እዚህ ቦታ ላይ ከዚህ በታች ደግሞ ልመና ነው። ጭፍፍ ነው ያደረጉት። وعن ابن عمر رضي الله تعالى عنهما قال قال رسول الله صلى الله عليه وسلم የአላህ መላክተኛ እንዲህ ይላሉ፣ لا يزال الرجل አንድ ሰው አይወገድም አሉ የማይለቀው ባህሪው ከሆነ يسأل الناس ሰዎችን ሁልጊዜ የሚለምን ከሆነ حتى يأتي يوم القيامة የቂያማ ቀን ይመጣል አሉ። وليس ሳይኖር في وجهه እፊቱ ላይ ሳይኖር مضغة لحم ቁራጭ ስጋ ሳይኖር እፊቱ ላይ ቄጧዓቱ ለሕሚን ሙዝገቱ ለሕሚን የተለያየ ዘገባ አለ። ሙዛዓቱ ለሕሚን አለ። ይህም አለ። ሙዛዓቱ ለሕሚን የሚል አለ። የእናንተ ሪዋይ እንደዛ ነው። ሙዛዓቱ ማለት ቁራጭ ማለት ነው። ምንም የስጋ ቁራጭ ፊቱ ላይ ሳይኖር ይመጣል። ምልጥ ብሎ በአጥንቱ ይመጣል ማለት ነው። ظاهره ይሄንን የሚያስይዘው ሐዲሱ ولكن ዑለማዎች አይ ስጋውን አጥቶ በፊቱ አጥንቱ ይመጣል ማለት ሳይሆን አሉ ግርማ ሞገስ የለውም። ክስር ያለ ምንም ነገር በፊቱ ላይ በቃ ሀይባ የለበትም። ስጋ ኑሮ ስጋ የሌለ ሆኖ ይመጣል ማለት ነው። የግርማ ሞገስ ስጋ ሳይኖርበት በቃ ያስታውቃል ለማይ መሆኑ በይነን አናስ የውመል ቂያማ የቂያማ ቀን ህዝብ ፊት ያስታውቃል ለማይ መሆኑ ፊቱ ያስታውቃል። ላየዛሉ ረጁል አንድ ሰው የማይወገድ ከሆነ የስአሉናስ ሰዎችን ከመለመን የማይቆጠብና የማይወገድ ባህሪው አድርጎ ዝም ብሎ ለማኝ ከሆነ حتى يأتي يوم القيامة የቂያማ ቀን ይመጣል አሉ وليس ሳይኖር في وجهه ፊቱ ላይ مضغة لحم የታኘከ ስጋ ማለት ነው። ሙትጋ ማለት ነው። ሙዛዓቱ ለሕሚን የስጋ ቁራጭ፣ ሙትጋንም ቁራጭ በሉና ያዙ። የስጋ ቁራጭ ፊቱ ላይ ሳይኖር ይመጣላሉ يوم القيامة። ሁለቱም بظاهره ከሄድ በሐዲሱ በግልጽ ትርጉሙ ከሄድ ምንም ስጋ ሳይኖርበት በአጥንቱ ይመጣል ማለት ነው። ያ ደግሞ ምልክት ነው። ኦ ይሄ ሰው ምንም ፊቱ ላይ ስጋ የለም ለማኝ ነበር ማለት ነው ይባላል። የውመል ቂያማ ይጋለጣል። ወይንም ደግሞ ሀይባ ሳይኖረው ማለት ነው። ሐዲሱ ሙተፈቅ አለይህ ነው። ከዚህ ስንነሳ ልመና ምንድን ነው ማለት ነው? ከራሃ ነው፣ ሀራም ደረጃ ነው የሚደርሰው። እንደዚህ አይነት በጣም አስቀያሚ ወዒድ ካለበት በጣም ክልክል ነው። ሀጃ ለሌለበት ባህሪው፣ ሚሃኑ፣ ሂረፍ፣ ሙያ አንድ የስራ ዘርፍ አድርጎ የያዘው ሰው ነው ይሄንን የሚያጋጥመው እንጂ ምስኪኖች፣ የተለያየ ምስኪን አለ አደጋ የደረሰበት ሊለምን ይችላል። ቤቱ ቢቃጠልበት፣ ሱቁ ቢቃጠልበት፣ የሆነ ነገር ከሰዎች ሊለምን ይችላል። ሀዛ ይሄ ችግር የለም ችግር የለበትም። በዚህ ይበቃለታል። Hmm? ይሄ እንትን ዘካ አይደለም፣ ዘካ አይደለም፣ የእሷ ዘካ አይደለም። ሰደቀ ተተጠዋ ነው። ወላኪን ዘካ ነው ያሉ ሰዎች አሉ። ዘካ ነው ያሉ ሰዎች አሉ። ግን ምን ሁሉይ ብላ ስለተናገረች ዘካ አይደለም። ደግሞ አመርተና ቢሰደቃ ብላለች። ስለዚህ ዘካ አይደለም ነው የሚለው ሐዲሱ ለዘካ አይደለም። ወላኪን እነሱ እስቲድላል አድርገውታል። ለምን አስሉ ሴት ለወንድ መስጠት ጃኢዝ መሆኑን ከዚህ ወስደው ነው ደሊል ያደረጉት። ዘካ ብትሰጠው ችግር የለም። ተግባባን? አልገባህም ያልኩ አስሉ ሴት ለባሏ ሰጥታለች አይደል? ሴት ለባል ለባል ሰጥታለች። ሴት ለባል ሰጥታለች። ይቻላል። ይህንን ዟሂሩን ሰደቀ ተጠውዑን ማለት ነው። ይችን መስመር አድርገው ነው የሄዱት፣ ዋጅቡ ላይ የሄዱት ደሊል። ለዚህ ነው እንጂ ይሄ ራሱ ደሊል አይሆናችሁም እኮ ነው የሚሉት እነዛኞቹ። ዋጅብ ቢሆንማ ኖሮ አራቱም አይማ ይሄድ ነበር። የዘካ ቢሆን ኖሮ ዘካ ቢሆን ኖሮ ማለት ግልጽ ቢሆን ኖሮ አቤት ሐራም ላይ የሚያውለው ከሆነ ክልክል ነው፣ አይሰጥም። ለሐራም መሆኑን ካወቅን ማለት ነው፣ ካወቅንበት ነው። ለሲጋራ ሰጠኝ ቢል አይሰጥም። ዘካም ይሁን ምንም ይሁን ለምሳሌ ታሪክ ሶላት ከሆነ አይሰጠውም። ዳቦ የሚብላበት ለታሪክ ሶላት አይሰጥም። መጀመሪያ ውሃ የሚጠጣበት አይቻልም። እና ሐራም ነገር የሚሰራበት ከሆነ وعن ابي هريره رضي الله تعالى عنه قال قال رسول الله صلى الله عليه وسلم ያከቃምበት ራሱ መስከፈቻል መን ሰአለ الناس ሰዎችን የለመነ አምዋለሁም ንብረታቸውን የጠየቀ ተከሱረን መን ሰአለ الناس ሰዎችን የለመነ አምዋለሁም ገንዘባቸውን የጠየቀ የለመነ ተከሱረን የራሱን ንብረት ለማብዛት ማለት ነው። ሙያ አድርገው የሚንቀሳቀሱ ሰዎች አሉ። ታውቃላችሁ አይደል? ይሄን ተከስቶ ቸግሮት ምንም ነገር በቃ የሚደርስበት አገሬ መግቢያ የሚል አለ። እነዛ ሊሆን ይችላል፣ አላህ አለም አናቅም። እየተቀበሉ እየለመኑ ምንም ያስገባሉ። ባንክ ቤት የሚያጠራቅሙ ሰዎችም አሉ። በልመና ሙያ ላይ እየተሰማሩ የለም ልጅ እየተሰረቀ አይደለም። አይኑን እያወጡ ልጅን ሰብአዊ አስቡ። የሰውን ልጅ አይኑን አጥፍተው አስቀምጠው ይለምኑበታል። የሌላ ህፃን ሰርቀው ሌላ ቦታ ይቀመጣሉ። እውርን አቅጣጫ አስለቀው ሌላ ቦታ ለምነውባቸው ይዘርፏቸዋል። የሱ አይነት ሙያ እንደውም እኮ አዲስ አበባ ላይ ሱፍ ለብሶ ድሮ የሆነ በጣም ያለቀ ልብስ የተንገላታ ፊት ምናምን ነበር ይዞ የሚመጣው አይደል? በአሁን ሰዓት ሱፉን ገጭ ያደርግና ከረባቱን ገጭ አድርጎ ጂሲ ይመስላል። <laughs> ከዛ ምን ይላል? ሁለት ብር አምጣ ሶስት ብር አይደለም የሚለው አስር ብር አለክ እስከ አስር ብር ካለ በቃ መልስ ያጣ ነው የሚመስለው። አንተ ደግሞ ክብር አለ ብላ አውጥተህ ልትሰጠው ትችላለህ። እንደዚህ አይነት ሽወዳ ጀምረዋል። ይህም አለ ምን ልአጀብ ሶስት ብር አለ ምናምን በቃ የሆነ ታፉኑ ነው የሚጠይቅ በቃ ፈጠን ፈጠን ሲልብህ ይሄ ችግሮት ሳይሆን ጊዜያዊ እንትን ምናምን እንትልና ምስኪን ሆኖ ከመጣ እምቢ ልትለው ትችላለህ። ይሄ አይነትን system ብዙ እየተጠቀሙ ነው። ምን ልአጀብ ስንት አይነት ነገር አለ። سأل الناس ለማንኛውም ምን سأل الناس ሰዎችን የለመነ አሟለሁም ንብረታቸውን تكثرا የራሱን ንብረት ለማብዛዛት ወይንም ደግሞ ሀብታም ራሱን ለማጠራቀም ማለት ነው። ገንዘብ ለማከማቸት ተከሱረን የራሱን ንብረት ለማብዛዛት የለመነ فإنما يسأل ይህ ሰው የሚለምነው ጀምረን የእሳት ፍም ነው። ፍም ፍም እየሰበሰበ ነው ያለው። ፈለየስተቂል ከፈለገ ያሳንስ፣ አው ሊየስተክሲር ከፈለገ ያብዛው። እሳት ነው እየለመነ ያለው። ያን ፍላጎት እሳት ነው እየለመነ ያለው። ይወቅ ከፈለገ ያሳንሰው፣ ከፈለገ ያብዛው። ይሄ ራሱ እኮ ወዒድ ነው። ከፈለገ ያብዛው፣ ከፈለገ ያሳንሰው፣ ግን እሳት ነው እየለመነ ያለው። ባበዛ ቁጥር እሳት እያበዛ ነው፣ ባሳነሰ ቁጥር ያው አነስተኛ እሳት አለው። ለማንኛውም እሳት ነው እየሰበሰበ ያለው አሉ ነብዩ አለይሂ ሰላቱ ወሰላም። እነማ ሰአለና አምዋለሁም ተከሱረን ለማብዛዛት ነው የተባለው። ተከሱረን ከለመነ ነው ክልክል የሚሆንበት። ሊገይር ተከሱር ከሆነ ግን በጣም ችግሯቸውን ይመስል ሰዎች ቤት ተቃጥሎባቸው የሆነ ነገር ደርሶባቸው አደጋ ደርሶባቸው ቢለምኑ ይቻላል። እሱ ይቻላል፣ ችግር የለም ይሰጣቸዋል። እና እናያለን። ሌላም ራሱ በዚህ ላይ እንደው ድህነት ደርሶብኝ ነው ካለ ምስክር ያስፈልገዋል። የነብዩ አለይሂ ሰላቱ ወሰለም ሌላ ሐዲሳቸው አለ። መን ሰአለናሰ ሰዎችን የለመነ አሟለውን ንብረታቸውን ተከሱረን የራሱን ንብረት ለማብዛት ፈኢነማ ቸግሮት ሳይሆን ፈኢነማ የስአሉ ጀምረን እሳት እየለመነ ነው ያለው። ፍም ፈሊየስተቅል አነስተኛ የሚጠይቅ አው ለየስተክሲር ከፈለገ የሚያብዛው ግን እሳት ነው እየጠየቀ ያለው። ከፈለገ ያሳንሰው፣ ከፈለገ ያብዛው፣ ያው በራሱ ላይ እየጨመረ ነው የሚሄድበት ነው የሚሉት ነብዩ አለይሂ ሰላቱ ወሰለም ረዋሁ ሙስሊም ሐዲሱ ሙስሊም ዘግቦታል። እዚህ ላይ ሀይአቱ ኪባር ዑለማ የሰጡት ፈትዋ አለ እንትን ሀይአ ራቢጦተል እስላሚያ ወይንም ደግሞ ለመሳኪኖች የሚል ድርጅት የተለያየ ድርጅቶች ይቋቋማሉ አይደል? በአለም ዙሪያ ለምሳሌ ለሶማሌ ረሀብተኞች ኢትዮጵያ ላይ የተወሰነ ረሀብተኛ አለ ለነሱ ይሄ خيرية የሚባለው ማለት ነው። እንደዛ እያቋቋሙ من العجب ለራሳቸው የሚገራርም መኪና መግዣ፣ villa ቤት መስሪያ የሆነ ነገር ያደርጉታል። ለምሳሌ ጀማዓቱ ሱመያ የሚል ይለቃሉ። ዓለም ላይ ይበተናል። አሜሪካ ዋሽንግተን ድረስ ይሄዳል። ይሄን ነገር ማለት ነው። የራሱ ማህተም አለው፣ የራሱ እንትን አለው፣ ድርጅት ፍቃድ አለው። ይለቁታል። ዓለም ላይ ይበተናል። ገቢው በተለያየ በባንክ ይገባላቸዋል። ገቢው እዚህ ላይ ያንን supervise የሚያደርጉት ሰዎች የራሳቸውን ቬላ ቤት ነው የሚሰሩት። የራሳቸውን መኪና ይቀያይራሉ፣ የራሳቸውን ነገር ያደርጋሉ። እዚህ ላይ ከኋላ ተከታታይ ካለ አይደረግ ሳይሆን ኸይርያው ወላኪን እንደዚህ አይነት ጀማዓተል ኸይርያ የምትባል ኡመተል እስላምያ ላይ እጅግ ተጫውተውበታል። እጅግ ለሶማሌ ስንት ሚሊየን ብር ባለፈው ይዋጣ ይባላል። ተዋጣ በራሳቸው ሀጃ ላይ ነው ብዙ ያስተማሩ። ትንሽ ናት የምትደርሰው ከወጣው ንብረት ቢሊየን ዶላር የተወሰነ ብር ነው እነማን ኪስ የሚደርሰው? እድሆቹ ኪስ የሚደርሰው። መንገድ ላይ ተንጠባጥቦ ነው የሚቀረው። ይህ አይነት አለ አላህን አላህን አይፈሩም። ብዙዎች አቋራጭ ውስጥ እንደዚህ በአቋራጭ መበልጸግ የሚፈልግ ብዙ አለ። ደግሞ የሆነ ኸይርያ ለየቲሞች ምናምን ብለው ነው የሚነሱት። ምናልባትም እንደዛ አድርገው በጣም ተጫውተውበታል። ኡማው ዑለማዎች በጣም ተጠንቀቁ የሚሉትም ይሄንን ያለማመን አይነት አለ። ወአን ዙበይር እብን አልዓዋም ረዲየላሁ ተዓላ አንህ አን ነቢ ሰለላሁ ዐለይሂ ወሰለም ቃል ነብዩ ዐለይሂ ሰላቱ ወሰላም እንዲህ ይላሉ ሊአየእኹዘ አሐዱኩም ሐብለሁ ከቻልክ በራስህ ለማን ትሰጣለህ? ለሚስኪን ለራሱ ምስኪን ሰው ካለ ድሃ ካለ አንተ ለየት የምታዝን ከሆነ ይዘክር የቲሞች እዚህ ሰፈር ካሉ የቲም ለለበት ሰፈር የለም። ለየቲሞቹ በራሱ የሌሎችን ኪስ ስላለማዳበር ማለት ነው። ቃል ለአየእኹዘ አሐድኩም አንዳችሁ ይዞ ሐብለው ገመዱን ይዞ ወደ ጫካ ገብቶ ፈየእቲ ቢያመጣ ቢሐዝመቲል ሐጠብ አንድ ሸክም እንጨት ማገዶ አላ ዘህሪ በጀርባው ተሸክሞ ቢመጣ እና ፈየቢአሃ እሷን ሸጦ ቢጠቀም ፈየኩፈ አላሁ ቢሃ በእሷ አላህ ቢጠብቀው ወጅሃሁ ፊቱን ከልመና አላህ ቢጠብቀው ኸይሩን ለሁ የተሻለ ነው። ምን አየስአለ ናሰ ሰዎችን ከሚለምን አዕጠውሁ ቢሰጡትም አው መነዑሁ ቢከለክሉትም የቱ ይሻላል አሉ ነቢዩ ዓለይሂ ሰላቱ ወሰላም። ማገዶ ጫካ ውስጥ ገብቶ ማገዶ ሰብስቦ አፍሮ አምጥቶ ያንን ሸጦ እንጨት ማለት ነው። ያንን ቢጠቀም ይሻለዋል፣ ያንን ቢጠቀም ይሻለዋል አሉ ምን ከሚያደርግ ሰዎችን ከሚጠይቅ ሰው ፊት ከሚቀርብ የሰው ፊት መቅረብ ማለት መቃጠል ነው። ሙዛአቱ ለህም ሙድገቱ ለህም የውመል ቂያማ አይኖረውም ማለት እኮ እዚህ ራሱ ሀይባ የለውም የሚለምን ሰው ለማኝ ምንም ፊቱ ላይ هيبة የለም። የወረደ ነው። ساقط عن أعين الناس ከሰዎች አይን ይወድቃል። ትልቅ ሰው ግርማ ሞገስ ያለው ኢማም ታላቅ መሸይኽ የሚመስል ቆሞ ደዕዋ አድርጎ አድርጎ መጨረሻ ላይ መሳሰሪያ ቢልህ እስካሁን የሰማኸው ነገር ሁሉ ከአእምሮህ ይጠፋል አይደል እንዴ? يا الله መልሰ እንደገና ታወርደዋለህ። ውስጥ ይወድቃል። ሰው አእምሮ ውስጥ አንድ ሰው ሳይኮሎጂካል ይወድቃል። በቃ ይሄ ነገር አለ እዚህ ነው አይጠብቅም። ኢማሙ ሻፊዒ ከስራ ሁሉ ምርጡ ማን ነው ሲሏቸው ቲጃራ ይላሉ። ማወርድ የሚባሉት ደግሞ ማወርድ የሚባሉት ደግሞ ዚራአ ነው አሉ። ግብርና ግብርናን መርጠዋል። ለምን ፈሆ አቅረቡ ይለት በተወኩልነት በኩል ማን እንደ ገበሬ ነው ያሉት። አስማ ወርድይ ማለት ነው። ነውይ ደግሞ ምን አመል የድህ የሚለውን ሐዲስ ይዘው ማንኛውም በእጅ በሙያ የሰራ ሁሉ ኢንጂነርም ሆነ ማለት ነው። ማሻአላህ ነው። ሐዲሱም እንደዛ ነው። ያው ነው ማንኛውም ሙያ በእጅ የምትሰራው ነገር ብለዋል። እሺ ለአን የእኹዘ አሐዱኩም ግን ትጃራ ነው ከሁሉም ይበልጠዋል። ንግድ ነው። ደሞዝ እኮ ደሞዝ ተዋል ሳጥን የታመምክን ልጅንም ያስተምራል። ለአን የእኹዘ አሐዱኩም አላህ ይስጠን አሜን በሉ። ዱዓ አድርጉ በአላህ ወላሂ ዱዓ ማድረግ ነው። ወላሂ ያናደግ የሰው ልጅ ችግር ላይ የሚወድቅበትን ታይም አያውቀው። የነገር ሊመጣ ይችላል። በጣም አሁን እኛ ልመነው በሐላል የሚለምነው ተፈቅዶለት የሚለምን ሳይፈቀድለት የሚለምን ግን ልመና የሚባል ነገር በጣም ያስጠላናል አይደል? ግን ምን እንደሚመጣ አናውቅም። ወላሂ አላህ ይጠብቀን ማለት ነው። በጣም ዱዓ ማድረግ ለአያኹዘ አሐድኩም አንዳችሁ ሊይዝ ሀብለው ገመዱን ይዞ ሊጓዝ فيأتي ሊያመጣ ቢሐዝመቲ አልሓጠብ ሓጠብ ማገዶ ነው። حزمة ማለት ደግሞ በገመድ የታሰረ ማለት ነው። ሐዝማ ቢሐዝመቲ አልሓጠብ ማገዶውን በገመድ አስሮ ሊያመጣ አላዘህሪ በጀርባው ተሸክሞ አምጥቶ ፈየቢአሃ እሷን ሸጦ ፈየኩፍ ላሁ ቢሃ አላህ ሊጠብቀው በእሷ وجهه ፊቱን አላህ ሊጠብቀው የተሻለ ነው። ፊቱን አላህ ሊጠብቀው ማለት ምን ማለት ነው? ሰው ፊት ከመቅረብ ማለት ነው። ኸይሩን ለው ይሻለዋል። ምን አየስአለ ናሰ ሰዎችን ከሚጠይቅ አዕጠውሁ ቢሰጡትም አው መናዑሁ ቢከለክሉትም ያንኛውን ነብዩ ኢብሃር እየሰጡት ነው። የእሱን ልመና ውድቀት ብቻ ሳይሆን ሀላል መስራት ምን አይነት ታላቅ ማዕረግ እንደሆነ እንጨት በጀርባ ይዞ ገበያ ወጥቶ መሸጥ ታዲያ ሶሐብዬ ይሰሩት ነበር አይደል? እነ ዑመር ደላላ ነበሩ። እንጨት ተሸክመው አምጥተው ሸጠው የተወሰነውን ለቤት የተወሰነውን ለሚስኪን ይሰጡ ነበር። ምንም አይደለም። ደላላ ሆነህም ስራ፣ ቆፍረህም ስራ፣ ተሸክመህም ስራ ታዲያ ሐላል። ይህ ምንም አይደለም፣ ውድቀትም አይደለም። ወላሂ ስራ መናቅም አያስፈልግም። ከትንሹ ተነስቶ ነው የሚታደገው አይደል እንዴ? የግድ ታላቅ ሆነ ካምፓኒ ውስጥ ገብቶ የሆነ ነገር ታላቅ ነገር መሆን ወይንም በአቋራጭ የሆነ ነገር መያዝ አይደለም። ለዚህም ነው ሰዎች ዝቅተኝነትን ስለማይፈልጉ ሪባ ውስጥ ይገባሉ። ዝቅተኝነትን ስለማይፈልጉ ሌብነት ውስጥ ይገባና የሆነ አጭበርብሮ በአቋራጭ በለጽጋል። ያ ደግሞ አኼራ ላይ ያለውን አደጋ አላወቅም። ወአን ሰሙረተ ብን ጁንብ ረዲየላሁ ተዓላ አንሁ ቃል ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ነብዩ ዐለይሂ ሰላቱ ወሰላም እንዲህ ይላሉ። አልመስአላ ልመና አሉ። አልመስአላ መስአላ አሉ። ከዱን ነው ምንድን ነው የሚለው? እናንተ ከዱን ነው የሚለውን አይ የተለያየ ዘገባ እናያለን። ከዱሑን የሚላለን ኩዱሑን ኩዱሕ የሚላለን ከድ የሚላለን ከጅሕ የሚላለን ከድ ብቻ የሚላል ሀ የሌለበት ማለት ኩዱሑን ኩዱሑን የክደሑ ቢሃ ረጅሉ ወጅሃሁ ወይንም ደግሞ ከዱን የኩዱ ቢሃ ረጅሉ ወጅሃሁ ኩዱሑን መቧጠጥ ማለት ነው። መቧጠጥ ማቁሰል ማለት ነው። አስቀያሚ ቁስለት ማለት ነው። አልመስአላ ልመና ኩዱሑን ቁስለት ነው። የክዱ ቢሃ ረጅሉ ሰውየው የሚያቆስልበት የሚቧጭርበት የሆነ ወጅሃው ፊቱን የሚያቆስልበት የሆነ ቁስለት ነው አሉ። አው ከዱን እስዓቡን ማለት ነው። ከድ ችግር፣ ተዓብ፣ ድክመት ወይም ራስን ማውረድ የኩዱ ቢሃ ረጁሉ ሰውየው የሚያወርድበት ወጅሃሁ ፊቱን ዝቅጥ የሚያደርግበት ነው። ሰው ፊት ልመና ማለት ይሄ ነው። ኩዱሑን ምንድን ነው አልኳችሁ? ኩዱዕ መቧጠጥ ማለት ነው። ማቁሰል ማለት ነው ፊትን ኩዱሑን ቁስለት ነው። የኩዱሑ ቢሃ የሚያቆስልባት የሆነ ረጁሉ ሰውየው ወጅሃሁ ፊቱን ፊቱን የሚያቆስልባት የሆነ ምን አይቆስልም አይደል? ባህል ምኑን ስለሚቆስል ነው? ማዕነን ከሰዎች አእምሮ ውስጥ ስለሚወድቅ ነው ሰውየው ኢላ አየስአለ ረጁሉ ሰውየው የለመነ እንደሆነ ሲቀር እንጂ ማንን ሱልጣንን ባለስልጣንን የጠየቀ እንደሆነ ሲቀር እንጂ እሱ ላይ ችግር የለም። አው ፊ አምሪን ወይ በሆነ ነገር ላቡደ ሚንሁ መለመኑ የማይቀር ነገር ጉዳይ ከሆነበት እንጂ የዛን ጊዜ ግን መስአላ ኩዱሑን የክደሑ ቢሃ ረጅል ወጅሃው አው ከዱን የኩዱ ቢሃ ረጅል ወጅሃሁ አንልም። አልመስአላ ልመና ኩዱሑን ቁስለት መቧጠጥ ነው። የክዱ ቢሃ ረጅሉ ሰውዬ የሚቧጥጥበት የሆነ ወጅሃው ፊቱን የሚቧጥጥበት የሚቧጥጥበት የሆነ ስራ ነው። አው ከዱን የእናንተ ከድ ነው የሚለው አው ከዱን ወይ ከድ ነው። ከድ ማለት ራስን ራስን መጣል ማለት ነው። ራስን መጣል ማቁሰል ራስን መጣል የኩዱ ቢሃ ረጁል ወጅሃው ፊቱን ሰዎች ፊት የሚጥልበት ማለት ነው። ውድቅ የሚሆንበት ኢትዓብ ይሉታል። ኢላ አየስ አለ ረጁሉ ሰውዬ የለመነ እንደሆነ ሲቀር፣ ሱልጣንን ባለስልጣንን የለመነ እንደሆነ ሲቀር፣ ባለስልጣንን ከለመነ ችግር የለም ይላሉ። ለምን ባለስልጣን ማለት ሀገረ ገዢ በይተልማል በሱ እጅ ነው ያለው አይደል? በይተልማል ዋናው ማለት ነው። የሙስሊሞች በይተልማል በሱ ቁጥጥር ስር ነው ያለው። እሱን ስለምነው በተዘዋዋሪ ከቤተ ልማልህ እየለመንክ ነው ያለው ያንተ ሀቅ እዛ ቤተ ልማል ውስጥ ስላለ። ስለዚህ የራሱን ገንዘብ አባቱን አንድ ሰው ቢጠይቅ አባቱ ኪስ ለማኛ አይባልም። አባቱን የሚጠይቅ ሰው ለማኛ አይባልም። ምክንያቱም አባቱ ኪስ ውስጥ የእሱ የተወሰነች ቀለብ ስለሚወጅብበት አባቱ ገንዘቡ አለ ማለት ነው ውስጥ ላይ ሱልጣን ግን በኢጥላቅ ለመጥፎ ለምን እንደ ሲጋራ ነው እ ምኑ ወንድሙን የልመናና የእርዳኝ ቸግሮት ይለያያል። አሁንም ይለያያል። ስቁጥ እንዳያመጣ እንደናሉ ጠዋት ማታ ለሆነ ለወጪ ዘመን ምን ለትምህርት ለዚህ አዎ ምርጥ እየጠበ ይሄማ ልመና አይደለም አይደለም። አይ በስምምነት አይደለም ሸሪዓ የከለከለ ማለት ችግር ነው። ያ ገንዘብ ከሌለ ከቤተሰብ ካልተላከለ በምን ትንቀሳቀሳለህ? ይሄ ማለት አው ፊ አምሪን ላቡደ ሚንሁ አለ ውስጥ ይገባል። ችግር የለም ወይ በማይቀር ነገር ማለት ካለመና አደጋ ውስጥ የሚገባ ከሆነ ያም መለመን ይቻላል። ከልመና ውስጥ አንድ ደግሞ ምነግራችኋለን። ደረሶች ታውቃላችሁ? ደረሶችን ታውቋቸዋላችሁ? የሚዞሩ ደረሶች የእነሱ ልመና ላይ ዑለማዎች የሆነ ያሉት ነገር አለ። ወላሂ አንድ በጣም የሚገርም ይህንን ዒልም ሁሉ እዚህ እኛ ሀገር ወይንም ኢትዮጵያ ላይ የረጩልን እነዚህ ሰዎች ናቸው። ደረሶቹ እየለመኑ ነው የሚቀሩት ቅራአት ሲቀሩ ቅራአት ሲቀሩ በረካም ያለው ለዚህ ነው። ታላላቅ ሙፍቲዎች የተፈጠሩት በምንድን ነው? እየለመኑ ነው እኮ የሚቀሩት። እንደዚህ እንደኛ ተመቻችቶላቸው አይደለም። ከተማ ውስጥ ገብተው ምንም አይደለም። ሀታ ኢብን አዲስ አበባ ውስጥ ሆነው እየቀሩ ያሉት ምን እያደረጉ ነው? ሰው ጋር እየለመኑ ይቀራሉ። ሰው ጋር ጥገኝነት ይዘው የሆነ ቦታ ሆነው ነው ዒልም የሚያጠራቅሙ። የነሱ የነሱ ልመና አይባልም። ሐራም አይደለም ነው የሚሉት። ለምን ዒልምን ምን ለማድረግ ስለሆነ ለማስተላለፍ ስለሆነ። አንድ የሰማሁትን ልንገራችሁ። ታላቅ ነህውዮች አሉ። እነ መሐመድ አሊ አደም የሚባሉት አሁን የኢትዮጵያው ሙፍቲ ወይንም ነሳእይን በአርባ ሁለት ጥራዝ የሸረሑት መካ ዳሩል ሐዲስ የሚያቀሩት ማለት ነው። እነዚህ እነዚህ እየለመኑ ነው የቀሩት፣ እየለመኑ ጫፍ ድረስ እየለመኑ ነው የቀሩት። የነሱ ኡስታዞች የነሱ ታላላቅ ኡስታዞች እነ አብዱል ባሲጥ የሚባሉት አሉ፣ ነሑዩ ማለት ነው። እነዚህ እየለመኑ ነው የቀሩት። እንዴ በጣም አጅብ የሰማሁት ነገር እየቀራን አሉ ደረሳ ሆነ እየቀራን ቅራአት እየቀራን ሰባት ቀላቢዎች ያሉኝ አሉ በሳምንት ውስጥ ምክንያቱም ገበሬዎች ስለሆኑ እንደ ከተማ ባለሀብት ስላልሆኑ አንድ ሰው አንድን ደረሳ መያዝ አይችልም። ሰባት ሰዎች አንድ ሰው ነው የሚይዙት። ዛሬ ማክሰኞ ሆነ ሮብ እዛንኛው ቀጣዩ ቤት፣ ሐሙስ ቀጣዩ ቤት እየተባለ ሳምንቱም ሁሉ ሰባት ሰዎች ነው የሚይዙት አንድ እንደረሳ ማለት ነው። ከሰባቱ ሰዎች ውስጥ ወይንም ከሰባቱ ቤት ውስጥ አንዷ ሴት በጣም ትጠላኛለች አሉ። መጣ ይሄ ደረሳ ትላለች አሉ። ልክ ስገባ ምንን አጀብ በጣም የሚገርመው ሁልጊዜ በገባሁ ቁጥር አሉ በገባሁ ቁጥር ወጡን ስትሰራ ቀድማ ሹሮ ሳትጨምርብህ በርበሬ ጨምርበትና በውሃ ትሰጠኛለች አሉ። ቀድማ ማለት ነው። ከእለታት አንድ ቀን እኔማ አልማረርላት አልኳሉ። ለምን አላማ አለኝ ጫፍ ላይ አስቡ። ወላሂ ውሸት ይመስላችኋል፣ ግን ውሸት አይደለም። ወላሂ ዘግናኝ ነገር አንድ ቀን ምግብ ስትሰጠኝ መካከሉ ላይ የህፃን ልጅ እንትን ሰገራ አስቀምጣበታለች አሉ። ወላሂ እኔ የገረመኝ የእሷ መስጠት ብቻ ሳይሆን ዳር ዳሩን በልቼ መካከሉን ትቼላት ሄድኳል። ወላሂ ለቀልድ አይደለም። ሚነል ዓሊም ረባንይል ጀሊል ነው። ወላሂ አጂብ እነ ሼክ እነ ሐጂ ሙሕድን የሚባሉ አሉ። እነዚህ ታላላቅ ሙፍቲዎች እኮ ናቸው። ፈቂሆች፣ ሙሐዲሶች፣ ነህውዮች፣ በላቅዮች ጫፍ የደረሱ ናቸው። ሲሞጥሉ እንደዚህ ማለት ነው። እንደዚህ ሲሞጥሉ ኪታ እንጀራ ታበስልና መካከል ላይ አመድ ጨምራ ሰጥታቸዋለች። እንትኑን እንጀራውን እየቆረሱ አመዱን እንደበለሉ እየተጠቀሙ ይበላሉ። ምንም አላስታውሱ አላስታውሱ ምን እንደሚበሉ ኪታባቸውን እየሞጠሩ ነው የሚበሉ ይገባችኋል? ይህ ስሜት ይቺ ስሜት እኛ በምን ሰዓት ነው ይቺን ስሜት የምናገኛት? መቼ ነው? ኤግዛም ከሁለት ሰዓት በኋላ ልንገባ ሰላት ሲቀረን ወይም አስር ደቂቃ ስትቀር የምናደርጋ ሽምደዳ ያ ስብሓንላህ በዛን ሰዓት ወጥ ምን ምን የለበል እንደዚህ እንደዚህ አድርገው ነው ራሳቸውን ጥለው ነው እኛን ሰው ለማድረግ ራሳቸውን እንደ ሻማ ቅልጥ አድርገው ክብራቸውን ጥለው ለአላህ ክብራቸውን የሰጡ ስብሓንላህ እኛ እንደዛ እናደርግም ግን አላህ አቅሙን ይስጠን እንጂ እንደዚህ አድርጎ ራሱን ተቋቁሞ ለምኖ ራሱን ጥሎ ነሁይም ሆኖ ሙሐዲስም ሆኖ ፈቂህም ሆኖ ይመጣል አንድ ሰው እንጂ አላህ አለ ግን ለዚህም ነው በረካለው ዕልማቸው ወላሂ በረካለው በጣም እኛ ተመቻችቶልን እንኳ መቅራት በአሁን ሰዓት መገናኛ ብዙሃን በጣም full ሆኗል። ኢንተርኔቱ ተለቋል። ቤታችን ገብቷል። በ CD record አድርጎ ማዳመጥ አለ። በአሁን ሰዓት ቅራአትን ማለት ነው ትልቁ system ይሄ አለ። እኛ ግን እነሱ ይህን አላገኙትም። ከ مشايخ مشايخ እየተሯሯጡ ነው፣ በረሀብ እየተሰቃዩ። ይችን ብቻ ልንገራችሁ እናለቃቸዋለን። የሆነ ማለት ነው። አመቱን ሙሉ እየቀራ እያለ እንትን ነው አለ የምንበላው ጥሬ በቆሎና አተር ቆሎና ንርፎ አንድ ላይ ተቀላቅሎ በቃ እንጀራው ምኑ በአንድ ላይ ነው የሚሰጣቸው። ያን እየበሉ ነው የሚቀሩት። አንድ ቀን ስጋ ቀምሼ አላውቅም ማለት ስጋ የሚባል ነገር ቀምሼ አላውቅም ማለት በአመቱ የሆነ ቦታ ትልቅ ባለሀብት ይሞታል። ባለሀብት ሲሞት ለሱ ሰባት የሚባል አለ አይደል የሶስት ቀን ወይንም እንትን ሶደቃ የሚደረግለት ማለት ነው። የሶደቃው ዕለት ሄድና ለዛ ከምናቸው ጋር ከኡስታዛቸው ጋር ማለት ነው። እዛ ሂደን ልክ ስጋውን እንደቀመስኩት ወዙን ስቀምሰው faint በላዋል። faint ነው በቃ ወደቀዋል። ለምን ጨጓራው ምን አይቶ አያውቅም። ሰላም አለይኩም